الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على سيد الأولين والآخرين وعلى آله وصحبه ومن تبعاهم بإحسان إلى يوم السلام عليكم ورحمة الله وبركاته من بدل يا hmm. وعن ام عطية رضي الله تعالى عنها قالت نهينا أن اتباع الجنائز ولم يعزم علينا ኡማ አጥያ ምን ትላለች? ሴቶች ጀናዛን ከመከተል ተቆጠቡ ተብለናል። ነብዩ አለይሂ ሰላቱ ወሰላም ታቀቡ ብለውናል፣ ከልክለውናል አለች። ግን ወለም ይዕዘም አለይና ምን ማለት ነው? ወለም ይዕዘም አለይና ቁርጥ አድርገው አልከለከሉንም። سلزي من يهون على مالتنا حكمه حكمه علماء الزند من نبريال حرامنا حرامنا حرامنا يا مسلم من نمان نشه إيه؟ امامه امام الشافعي امام مالك امام احمد النزي كرهانه بلوال اتباع المرأة للشنازة كالكنوات وده حرام من الدرجة درس من ايه ጠቀሜታ ናቸው። እሺ ሐራም አይደለም የሚሉ ሰዎች ደሊል አምጥተዋል። ኢብኑ ማጃህን ሐዲስ ብያቸዋለሁ። ሐራም አይደለም የክልክልነቱ ክልክል ወደ ሐራምነት ደረጃ ሳይሆን ግን አይበር ባይሄዱ ይሻላል ማለት ነው። ምን ነበር ያልኳችሁ? እ ፈዙሩሃ አንድ እብነ ማጃህ የዘገበው ሐዲስ እየነገርኳችሁ በመንገድ ላይ ነብዩ አለይሂ ሰላቱ ሰላም እየሄዱ እያለ ወደ መቃብር ጀናዛ ይዘው የሆነ ሴት ዑመር አየና ምን አላት? ፈዘጀራሃ ተቆጣትና ነብዩ ምን አሉ? ተዋታ። ስለዚህ ይሄን ተዋት አይሉም ነበር ሐራም ቢሆን ኖሮ ወደ ሐራምነት ደረጃ ይደርሳል ወደ ሐራምነት ደረጃ ይደርሳል ያሉት ደግሞ ሌላ ደሊል አምጥተዋል። ምን ነበር ደሊል? فذو بن ما جال يتزقب حتى نقل قسم ارجعنا مأزورات غير مأزورات بلو نبي يتناقروا إذا رأيتم الجنازة فقوموا جنازة يقوموا فمن تبعها فلا يجلس حتى قضاء جنازة ستكتلتوا اشكمت تكمت درس اندايت كمت اصوات كمت تكمت درس اندايت كمت ስታት ቁሙ ተብሏል። ይህ ሐዲስ ምንድን ምን ምን ደረጃ አለው? አሁን ይሰራበታል እ ምንድን አልኳችሁ ሐዲስ መንሱኽ ነው ብለናል አይደል? ሐዲሱ መንሱኽ ነው። ምን የሚል ሐዲስ አለና ነው መንሱኽ ነው? በምን ምን በሚል ሐዲስ እ ነብዩ ጀናዛ አይተው ተቀምጠዋል ተቀመጡም ብለው አዘውናል ይላል ያ ይህንን ይነስኸዋል ወይንም ደግሞ እነ ኢማሙ አህመድ ምን ነበር ያሉት አላለውልም የተቀመጠንም አላወግዝም የቆመንም አላወግዝም ብለዋል ነውይና እብኑ ተይሚያ ምን ነበር ያሉት እ ሙስተሐብ ነው መቆም ጎበዞች ማሻአላህ ከስራ አዝሚል መይት ከከስሪ ሐየን በህይወት እንዳለ መስበር ነው ማለት የሞተን ሰው አጥንት መስበር በህይወት እንዳለ እንደ መስበር ይቆጠራል። በወንጀል ነው ወይንስ ስሜት ይሰማዋል ማለት ነው? በወንጀል ነው። እሺ ለትምህርት ለምናምን ያለ ይቻላል አይቻልም? ማን በምን ነበር ይቻላል ያለ እ አይ አቅስ ዛሬ ዑለማ እሺ ለሕድ በለሕድ ከለሕድ ውጭ ባለ በሸክ ወይንም ደግሞ በትክክል በተቆፈረ ነገር መቅበር አይቻልም? ይቻላል። ለሕድ አፍሶን ነው እንጂ በሸክም ይቻላል። ነብዩ አለሕዱ ለና ወሸቁ ሊገይሪና ብለዋል። እሺ የዛሬ ቅራአታችን ቢስሚላህ الرحمن الرحيم وعن عثمان رضي الله تعالى عنه ከዑስማን የተዘገበ ሐዲስ ነው ቃል ዑስማን እንዲህ ይላል ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መላእክተኛ ነበሩ ኢዛ ፈረገ ሲያጠናቅቁ ምን ደፍኒል መይት የሞተውን ወይንም ጀናዛውን ከቀበሩ በኋላ ምን ደፍኒል መይት መይቱን ቀብረው ካጠናቀቁ በኋላ ወቀፈ አለይ እዛ ቦታ ላይ ይቆሙና መቃብሩ አጠገብ ወቃል እንዲህ ይሉ ነበር እስተግፊሩ ለአኺኩም لو عندما تشوف ذكر خاطئ كل شاء الله لنبه التفسير لأخيكم لو عندما تشوف الله ذكر خاطئ لك وصل له التثبيت سنة أي كل ملس داقين مكناتهم هل السملائكة وشمت وبن تأيكوا بالساعات ملس داقين دعا دل كل سلال النبي عليه الصلاة والسلام وصلوا له أي كل اسمانه وصلوا مالك وصلوا مالك ጠይቁለት ለሁ ለዚህ ለመይት አተስቢተ ጽናትን መልስ ማግኘትን ከአላህ ጠይቁለት ፈኢነሁ ይህ መይት አሉ ነብዩ አለይሂ ሰላቱ ወሰላም አልአን አሁን ዩስአል ይጠየቃልና አሁን ይጠየቃልና መልስ እንዳገኝ አላህ እንዳጸነው አላህን ጠይቁለት አሉ ለወንድማችን ነብዩ አለይሂ ሰላቱ ወሰላም هذه الأخوة الإيمانية والإسلامية لأن المؤمن أخو المؤمن አልሙእሚኑ አኹል ሙእሚን ይሽዱ ባዕዳሁ ባዕዳ ስለሆነ ለወንድማችሁ ጠይቁለት አሉ ነብዩ አለይሂ ሰላቱ ወሰለም። ከአላህ ምህረት እንዳገኝና ምን እንዳደርግ ተስቤት ጽናት እንዲሰጠው መልስ እንዳገኝ ማለት ነው። ነብዩ አለይሂ ሰላቱ ወሰላም ቡኻሪና ሙስሊም ላይ በተዘገበ ሐዲስ ነብዩ አለይሂ ሰላቱ ወሰላም ያሉት አለ አንድ መይት ከተቀበረ በኋላ يأتيان إليه الملكان قلت ملكا والشمتنا فيقعدان يأتكم تتال فيسألان يحيق تال من بلو يحيق ماذا تقول عن هذا الرجل الذي أرسل بينكم أن أنت مكاكل سلسلاك وسلنبرو شوية من سلاله تال سلنبي عليه الصلاة والسلام أقول وقلت إنه عبد الله ورسوله يا الله ملاك سينا يا الله باريانو بيامين يبتال له رسوله ከዛም በኋላ አላህ ምን ያደርግለታል? የጀነትን በር ይከፍትለታል። ሽታ ሁሉ መዓዛ የተባለ እንዲመጣለት ይደረጋል። እነሱም ደግሞ ነም ሳሊሐን በል ሳሊሑነ ሐኛ ይሉታል። ሙናፊቅ ከሆነ ግን ምን ይል ነበር? ምን ይላል? ላአድሪ ይላል አላውቅም፣ ወይንም ኩንቱ አቁሉ ማ የቁሉና ሰዎች ሲሉት የነበረውን ነገር ዝም ብዬ ነበር የምለው ይላል። በዛን ሰዓት እሱ ደግሞ ፈይድረቡ ቢልመጣሪቅ በምትረካ ይመታል ይላል። ይሄ ነገር አለ እዛ መቃብር ውስጥ ማለት ነው። ጥያቄና መልስ መለካን ነኪርና ሙንከር ይባላሉ። ስያሜው ሶሒህ በሆነ ሐዲስ የለም ብለዋል። ነኪር ሙንከር የሚለው ሶሒህ የሆነ ሐዲስ ወይንም አሰር የለም ይላሉ። ግን አለ ሙንከር ነኪር የሚል ቀውልም አለ። ولكن يأتيان إليه الملكان ነው የሚባለው። ملك الموت ን ምን እንለዋለን? አዝራኤል እንለዋለን አይደል? ይሄ ስያሜ የለም በሐዲስ ملك الموت ነው ነብዩ አሉ። ሞት አምጪ መላይካ ملك الموت ነው እንጂ አዝራኤል የሚባለው ዝም ብሎ ስያሜ ነው ነው ነኪር ሙንከር የሚለውም ደግሞ ነኪርና ሙንከርን ሰውት የእቲያኑ ኢለይ አልመለካ ነው። ሁለት መላይካዎች ይመጣሉ ነው የሚለው ስያሜ ከቀውልን የለም አተሩ ሳቢት አይደለም ይላሉ። ለማንኛውም እነዚህ መላይካዎች መጥተው ይጠይቁታልና ለሱ ተስሪት ጽናትንና መልስ እንዳገኝ ጠይቁለት ከጌታ ፈኢነሁ ልአን ይስአል በአሁኑ ሰዓት ይጠየቃል አሉ ነቢዩ አለይሂ ሰላቱ ወሰላም። منافق كهونا وين فلا توحيد المتسيقا المتسيقا فلا نبي بشار الله إيه قولنا فليل عمدكم من ربك وما دينك ومن نبيك النبي صوف تجاد وصول الصلاة يعني قال النبي صوف مسارة وصيات وصنا يسولي جمك أبروس يتسيقا من ربك جيتاه مع النو إيه تسيقا وما دينك أمنته من دينو الإسلام لما لسنا لكم ወመን ነብዩክ ነብይህ ማን ነው? እነዚህ ሶስቱ ጥያቄዎች ይጠየቃሉ። ሶስቱን ጥያቄዎች ኢዛ ካነ ሙእሚናን ሷሊሐን ፊ ዱንያ ወለሁ ዐቂደቱን ሰሊማ ካለው እነዚህ ሶስቱ ጥያቄዎች ትልቅ አድርጎ ይመልሳቸዋል። አለበለዚያ ግን እነዚህን ሸምድጄ እሄዳለሁ የለም። ሶስት ጥያቄዎች ናቸው። መልሳቸውም ቀላል ነው። ሸምዶ መሄድ ግን አይቻልም። ራሷ አንደበታችን ይተሳሰራል። እዚህ ካልሰራንበት ማለት ነው። ላ ኢላሃ ኢለላህ ማለት ከሊመቱን ሙረከበቱን ቀሊለቱን በሲጠቱን በጣም አነስተኛ የሆነች አረፍተ ነገር ናት ላኢላሃ ኢላላህ የውም አልቂያማ ወይንም ደግሞ ፊል መቃብር አንድ ሰው መመለስ ግን አይችልም ይተሳሰራል ካልሰራበት ማለት ነው በዛን ሰዓት ሙእሚን ሙስሊም ከሆነ ምን ይላል ረቢ አላሁ ጌታዬ አላህ ሲሆን ودين الإسلام ሃይማኖቴ ኢስላም ወነብይ ሙሐመድን አለይሂ ሰላቱ ወሰላም ብሎ ይመልሳል أما المنافق أو الكافر المشرك فيقول ها ها لا أدري ታ ታ ለአድሪ ታ ታ ይላል ድምፁን ያሰማል ይጮሃል እንዳያ ለአድሪ አላውቅም ይላል ላደረይተ ወላ ተለይተ እንኳንም ያላነበብክ እንኳንም ያላወቅ የታባት ይባላል ይደበደባል ይላሉ ነብዩ አለይሂ ሰላቱ ወሰለም ቢምጥረቀቲን በሚጥረቃ ነው የሚመጣው ምጥረቃ ማለት ትልቅ መዶሻ ነው የነሱ መዶሻ ልጅ ነው ወይንም መዶሻ ይሉታል በዛ ነው የሚመጣው ያ መዶሻ መጥቶ ምድር ላይ ተራራ ቢመጣበት ዱቄት ያደርገዋል ይባላል ምን አጀብ ሀከዳ ግን የሰው ልጅ አይሞትም አይደቅም እንዴ ምንም አይሆንም ተመልሶ እንደገና ሰውነቱ ታዲብ ነው ቅጣት ስለሆነ ቅጣት ስለሆነ ለምሳሌ ጀሃነም ሰዎች ጀሃነም የሚባለው ነገር ተራሮች ምድር ላይ ያሉ ተራሮች ቢገቡ ልክ የሳር የሳር ቅጠል ታውቃላችሁ እሳት ውስጥ ምን ነው ምን ያክል ይነዳል ምንም ያክል አይነዳል አለማችን ላይ ያሉ ተራሮች ጀሃነም ውስጥ ቢከቷቸው ልክ የዛን ያክል የሚገልጹት ነው የሚባለው አሽሩ እዛ መካከል ውስጥ ገብቶ ግን ተቃጥሎ አያልቅም። አሁንም እዛው አሁንም እዛው ይኖራል እየተተካከለ። ለዚህ ነው አሁኑኑ ለዛ ነገር ጥንቃቄ አሁኑኑ መዘጋጀት። አስፈሪነቱን ወይንም በጣም ዘግናኝነቱን ለማወቅ ብቻ አይደለም፣ እሱን ለመጠንቀቅ ግን ማወቃችን በጣም ይጠቅማል። وقال استغفروا لأخيكم لو عندما تشيك ستجيكم لك جدا وسألوا له التجيب سناثن انك الله تجيكم لك ملس لك قاتمه فإنه أسوء الآن يسأل هون الشيخ اللهم قال النبي عليه الصلاة والسلام رواه أبو داود وصحاه الحاكم حاكم زجبوت الحديث وعن ضمرة ابن حبيب فضمرة ابن حبيب أحد التابعين كتابعي وشس عندنا ضمرة ضمرة يمثاله يعني كتابعي يوسف عندنا أبو عصبة ضمرة بفتح فسكون زمرة ابن عبيد البلد ابن صهيب الزبيدي بضم على حنفي حنفوينو بجايوني تابعيون سكة من الطبقة الرابعة عرفتني طبقة على يمكين تابعيينو تبلوع يب زمرة ابن عبيد المبالو خسنة سيدو قال انده لنا الزمرة كانوا نبروا صحابيو سينم تابعيو سلال نبروا يستحبون يوشو نبر إذا سوى فتستكى كلبوها على الميت በሞተው አካል ላይ ከተስተካከለ በኋላ ቀብሩ መቃብሩ ከተስተካከለ በኋላ ከቀብሩ ከተጠናቀቀ በኋላ ማለት ከዛም በኋላ ይወዱ ነበር يستحبون ይወዱ ነበር إذا سوى ከተስተካከለ በኋላ ከተጠናቀቀ በኋላ አለል መይቲ ቀብሩ በመይቱ ላይ ቀብሩ ከተስተካከለ በኋላ ይወዱ ነበር እና ወንፈረፈ الناس عنه ከመቃብሩ ሰዎች ከሄዱ በኋላ ወንፈረፈ الناس ሰዎች ከሄዱ በኋላ አንሁ ከመቃብሩ ከሄዱ በኋላ ይወዱ ነበር ምን ማድረግ ይወዱ ነበር ታቢዕዮች አዩቃለ እንድባል እንደ ቀብር መቃብሩ ዘንድ ተቁሞ እንድህ እንድባል ምን እንድባል ያ ፉላን አንተ ከሌሆ ይሉታል ቁል በል ላ ኢላሃ ኢላላህ ብለህ መልስላቸው መላኢካዎች ከመጡ ولكن الحديث ضعيف واهن واهن واهن በጣም ድክም ያለ ضعيف ሐዲስ ضعافه أئمة العلماء علماء التبالي عقلان علماء ضائف نظر الحديث وضعفه ابن حجر الأسقلاني وضعفه الصنعاني وضعفه أيضا النووي النجي كله ضعيف نظر الحديث إيه سويه مدر لا يالسرابة نزامة أبر استكجباب ولا بقراج مملة إلا يلا من قل بل لا إله إلا الله بل إيه تلقين بل تلقين منجر مالك እዚህ ይቆለታል እዛ የሰማውን ለመላእክቶቹ ሊያቀብል ማለት ነው። ላ ተራ ተራ ዱዓ ብቻ ይደረግለታል። ነዓም ያለ ተልቂን ግን የለም። ተልቂን የለም። ተልቂን ማለት እኔ የምለው እያልክ ለነሱ መልስላቸው ማለት ያ ፉላን ይላሉ። እስካሁን ድረስ ይባላል። እስካሁን ድረስ ይባላል። አለሁ ፊልም ስለቅ ከተማ አካባቢ አላየሁም፣ ገጠር ውስጥ ግን ይባላል። ይሄ ይባላል። አንዳንድ ሸኾች ይሉታል። ቁል በል ላ ኢላሃ ኢላላህ በል ሰላተ መራት ሶስት ጊዜ ቁል ላ ኢላሃ ኢላላህ ቁል ላ ኢላሃ ኢላላህ ላ ኢላሃ ኢላላህ በል ላ ኢላሃ ኢላላህ በል ላ ኢላሃ ኢላላህ በል ይሉታል። ያ ፉላን አንተ አከሌ ሆይ ይሉታል። ስሙን ጠርተው እኮ ነው የሞተው መሐመድ ወይንም አህመድ ወይንም ሰዒድ ከሆነ ያ ሰዒድ ብን አብድላህ ይሉታል። ያ ሰዒድ ከማል ቁል ረቢ አላሁ ጌታዬ አላህ ነው በልና መልስላቸው ወዲን ልእስላሙ ሃይማኖቴም እስላም ነው በላቸው ወነቢይ ሙሐመድን ሰለላሁ ዐለይሂ ወሰለም ነቢይ ሙሐመድ ነው ብለህ መልስላቸው ይቺ ሶስቷ ኡሱል ናት ሶስቷ ኡሱል የሚጠየቃትን ነው መልስ ነገሩት ማለት ነው رواه سعيد بن منصور ዘግቦታል موقوفا موقوف አድርጎ ነው የዘገበው وللطبراني نحوه شيخ الطبراني ላይ የዚሁ አይነት ዘገባ አለ من حديث ابي امامه مرفوعا مطولا ከአባ ኡማማ ከአባ ኡማማ የተያዘ ሐዲሱ መርፉዕ ነው ሙጠወል ረጅም ታሪክ ያለው ሐዲስ ነው ولكن هو ضعيف وواهن ايضا ከዚሁ ጋር አብሮ የሚሄድ በጣም ضعيف የሆነ ሐዲስ ነው የአባ ኡማማም ማለት ነው የአባ ኡማማም ሐዲስ እንደዚህ ነው ያ ፉላን እብነ ፉላን አንተ እከሌ እከሌ ልጅ ሆይ ቁል ላ ኢላሃ ኢላላህ ላ ኢላሃ ኢላላህ ብለህ መልስላቸው ወረዲቱ ቢላሂ ረበን በጌታ ጌትነት ወድጃለሁ በላቸው እያሉ ይነግሩታል ተልቂን ይደረጋል አተልቂኑ ضعيف ولكن ولكن الدعاء بالتثبيت ثابت ለመይቱ ለሞተው አካል መቃብሩ ከተጠናቀቀ በኋላ ለሰውየው ዱዓ ማድረግ ሳቢት ነው በሐዲስ ነብዩም አድርገዋል ይደረጋል ተጓባን አይደል ወላኪን ተልቂኑ እንደዚህ በል እያሉ ግን የሆነ ነገር አረፍተ ነገር ማቀበል ضعيف እሱ የለም እንደውም ኢማሙ አህመድ ወላ ወላ ይغرنكم كثرة فاعله ነው የሚሉት የሚሰራው ሰው ስለበዛ እንዳትታለሉ ብለዋል። ሀዚህ ቢድዓቱ ሙንከራ በጣም ቢድዓና ቢድዓ ነው ያሉት። በጣም ወላ የጉረነኩም ከስረቱ ሳሒሊ የሚያደርገው ሰው ስለበዛ እንዳትሸወዱ እንዳትታለሉ አታድርጉት። ይሄ መንህይ ነው ብለዋል። ሐዲሱ በዒፍ ስለሆነ ገባችኋል? ግልጽ ነው። አይ ዱዓው ዱዓ ይደረጋል። የመጀመሪያው ሐዲስ ከኡስማን ያዝን ረዲየላሁ ተዓላ ነቃል قال اذا فرغ من دفن الميت وكفى عليه وقال استغفروا لاخوكم ይሄ ሶሒህ ነው ዱዓ ይደረግለታል اللهم اغفر له وارحمه اللهم ثبته بالقول الثابت في الحياة الدنيا وفي الآخرة له اللهم ثبته بالقول الثابت እያን ዱዓ እናደርጋለን ይሄ አለ ثابت ይሄ ثابت ለሞተ ሰው እዛው መቃብሩ ላይ ዱዓ ይደረግለታል ግን ስለ ዱዓ ቁርአን ያሲን ይቀራሉ የለም ይሄ ثابت አይደለም ይሄ ثابت አይደለም ዑለማዎች መቅራት ይቻላል የሚሉ አሉ ለምን ዱዓ ይቻላል ካል ከቁርአን በላይ ዱዓ የለምና አዳ ቂያስ ቂያስ አድርገው ማለት ነው ያሲን ይቀራል ሶላት ያሲን ይቀራለታል እየተቀበለ ወይንም ደግሞ ሊቀበል አካባቢ ወይም ከተቀበለ በኋላ ተባረክ ሶላት ያሲን የመሳሰሉ አያተል ኩርሲ የምን እዛ ዝልዝለቲ ይሄን ይቀራል እነዚህ እነዚህን ይቀራል ለው አንዘና እነዚህ እነዚህን ይቀራል ለምን ሲባቸው ደሊል ስላለ አይደለም አንደኛ ከኋላ የቀራነው ሐዲስ ነበር አይደል እቅረኡ አላ መውታኩም ያሲን የሚል አለ አይደል እዛ ምን ነበር ያለው መጀመሪያ ሐዲሱ ضعيف ነው ሁለተኛ ምንድን ነበር ያለው አላመን ኸበረሁ ልመውት ነው ሊሞት ቀረበ ሰው ላይ ጣረ ሞት ውስጥ አለ ላይ ቅሩ ነው እንጂ በሞተ ሰው ላይ አይደለም ስለዚህ ዱዓ አድርጉለት ነው። ዱዓውን ደግሞ ነብዩ እንደ ነብዩ ቁርአን መቅራት ሱሐባ ሁሉ ሳይቀራ ለምን አለፈ? እና አቡበከር አልቀሩም፣ እነ ዑመር አልቀሩም፣ እነ አሊ አልቀሩም፣ እነ ዑስማን አልቀሩም፣ እነ አብደላህ ብን መስዑድ አልቀሩም፣ እነ አብደላህ ብን ዑመር አልቀሩም፣ እነ አብደላህ ብን አባስ አልቀሩም። ማንም ቦታ ላይ ምን አይነት ቁርአን ተቀራ? ነብዩ ቁርአን ቀርተዋል የሚል አንድም የለም። ቀርተዋል የሚል ዱዓ አድርገዋል ነው። ዱዓ ማድረግ ብቻ ነው። የሰሩትን እንደሰሩት መስራት በቃ። ምክንያቱም ይሄ መለኮታዊ ትእዛዝ ነው። ለምን ቁርአን ሳይቀራ ቀረ? ምንም አያስጠያይቅም። ይላል። የቁርአንን ታላቅነት ከነብዩ በላይ የሚያውቀው የለም። መቃብር ላይ አንድ ቦታ ላይ ግን ነብዩ ቁርአን ቀርተዋል የሚል የለም። ሱረቱ ያሲንን ቀርተዋል የሚል የለም። ወይም ተባረክን ቀርተዋል የሚል የለም። ከሌለ ደግሞ የለም። በቅያሳችን አንሄድም። ምክንያቱም በፎርሙላ እንጠቀም ሃይማኖት ላይ ሃይማኖት መለኮታዊ ትእዛዝ የተነገረልን ብቻ ለተነገረልን ነገር በተነገረው ጊዜ እንደዛው ማድረግ ብቻ ነው። ቆቶ ሁሉም ጠብቆ ማለት ነው። ተግባባል? ገባችኋል? እ እ አዎ ሙብተዳ ነው ቢዳ ነው ይባላል። መናሃዲ ቢዳ ነው። ዲዛይን ነው የሚገለጸው። ሀታ እንትን ኢላላህ ኢላላህ ዘመን አልተደረገም። አዎ የሆነ እንደዛ አይነት ጥያቄ ምን ችግር አለው ዚክር ብንዘክርብን ነው የሚባለው። የሚነሳው ጥያቄና ክስተቱ እጅግ በጣም በጣም አደገኛ ነገር ነው። አደገኛ ነገር ነው። ምን አለበት ላይ ኢላሀ ኢለላህ ምን ምን ችግር አለው? ዚክር አይደለ አላህን ነው ነው። ምን አለ ሱረቱ ምን ለሞተው አካል መቃብሩ ላይ ብንቀራለን እንዴ ምን ችግር አለ? ይሄ ነው የሚባለው። ይሄ ጾት ደግሞ በጣም ያደነቁራል። አንተ ራስህ ስትሰማ ትደነግጣለህ። አትቅር ወላኪን መደንገጥ የለብን ክልክል ከሆነ ክልክል ነው። ለምሳሌ ሩኩዕ ላይ ቁርአን ብትቀራ ሩኩዕ አይበላሽም? ይበላሻል። ቅያም ላይ ነው ቀራ የተባልከው። ቁርአንን ቅሩ ተባልንበት ቦታ ብቻ እንቀራለን። እዛ ቦታ ላይ እዚህ ቀርተህ መላክ ትችላለህ። ችግር የለም። ለምሳሌ እናት የሞተበት አባት የሞተበት ወንድም የሞተበት ቁርአን ቀርቶ ያአላህ አጅሩን ለሱ ስጠው ብትል ትችላለህ። ምን ይካል ሳቢት ስለሆነ ማለት ነው። ቀሩልኝ ቀሩልኝ ምን ቀሩልኝ ቁርአን አይ የለም እብኑ ተይሚያ ራሱ ስም ተናግረዋል ሰዎችን ሰብስበው ምግብ ያዘጋጁላቸውና ምግብ ካዘጋጁ በኋላ ሱረቱ ያሲን ወይንም ደግሞ ቁርአን ቅሩልን ይላሉ هذه منعها العلماء ነው ዑለማዎች እንዳለ ከልክለዋል እንደዚህ አይነት ተግባር ባለፈው እኮ ተነጋግረን ይሄ ግልጽ ነው ለማንኛውም ተጓተናል አይደል ለምሳሌ መቃብር አጠገብ ስታል ምንድን ነው የምትለው አሰላሙ አለይኩም እ እ አህለ ዲያር المؤمنين والمسلمين እ وإنا إن شاء الله بكم لاحقون أنتم لنا سلف وإنا لكم تبع ብሎ ዱዓ አድርጎ ብቻ ነው ማለት ቆሞ ፋቲሃን መቅራት ቆሞ ቁል አላህን መቅራት የለም ከነብዩ አልተያዘ ፋቲሃን መቅራት ፋቲሃ ብንቀራ ምን ችግር አለው ከቁርአን የበለጠ ዱዓ አለ እንዴ አይባልም ተው ነብዩ ጠፋቸው ነው ከቁርአን የበለጠ ዱዓ ከሌለ ነብዩ ለምን ፋቲሃን ቆመው አልቀሩ አብቻ አድርገው ነው ያለፉት። ወላሂ በጣም አሳማኝ ነገር ነው። ደስ የሚል ነብዩ ያደረጓትን ብቻ እዛው ቦታ ላይ እናድን ከዛ ውጭ ያለውን እንተው። ይህ ወላሂ ሰላም እኮ አለ በጣም ሰላም አለ በጣም ሰላም አለ ወላሂ ዳ አደጋው ይከተላል። ወአን ቡረይዳ እብኒ አልሑሰይብ አልአስለሚ ረዲየላሁ ተዓላ قال رسول الله صلى الله عليه وسلم نبي عليه الصلاه والسلام ان بيلال ኩንቱ ነሃይቱኩም ከልክያችሁ ነበር አሉ ነብዩ አለይሂ ሰላቱ ወሰለም። ከልክያችሁ ነበር አን ቁቡር መቃብርን አትጎብኙ ብዬ ከልክዬ ነበር፣ ተቆጠቡ ብያችሁ ነበር። ፈዙሩሃ በሉ ካሁን በኋላ ዘይሩ አሉ ነብዩ አለይሂ ሰላቱ ለምን فإنها تذكركم الآخرة ስለ አኺራ ጉዳይ ታስታውሳችኋለችና። ይሄ رواه ሙስሊም ሙስሊም ነው ይሄን የዘገበው زاد ትርሚዚ ትርሚዚ አሁን ያለፈውን ሲጀመር ሌላ ተጨማሪ information አለው ምን فإنها መቃብርን መዘየራችሁ تذكركم الآخرة የአኺራን ጉዳይ ታስታውሳችኋለችና ብለዋል ነብዩ ራሱ reason ኡንም ተናግረዋል የተመዱበት ኩንቱ ነሃይቱኩም ከልክያችሁ ነበር አንዚ ዚያረቱል ቁቡር መቃብርን እንዳትጎበኙ ድሮ ከልክያችሁ ነበር ፈዙሩሃ አሁን ግን ጎብኟት አሉ በቃ ይሄ ዝም ብሎ ፍቃድ ነበር ከክልክል ኢባሃ ነበር የሚሆነው እንዳዘይሩ ብለው ነበር አሁን ዘይሩ ሲሉ ሙባህ ብቻ ነበር የሚሆነው ቢደረግም ባይደረግም ቢደረግም እኩል ማለት ሙባህ ነበር የሚሆነው ወላኪን ወዛደ ትርሚዚ ትርሚዚ እየጨመራት ፈኢነሃ መቃብር መዘየራችሁ ተዘክሩኩም አልአኺራ አኺራን ያስታውሳችኋል ከተባለ አኺራን ማስታወስ ደግሞ ከኛ ስለሚፈልግ መቃብርን መዘየር ጥሩ ነው ማለት አሁን ወደ ሙስተሐብነት ደረጃ ይወጣል በዚህኛው ፈኢነሃ تذكركم አልአኺራ ዛደ እብኑ ማጀህ ምን ሐዲስ እብን መስዑድ እብነ ማጀህ ደግሞ ሌላ ጨምሯል። ምን ሐዲስ እብን መስዑድ ከእብነ መስዑድ ከአብደላ ብን መስዑድ ይዞ ምን ወቱዘሂዱ ፊ ዱንያ በዱንያም ላይ ዛሂድ ታደርጋቸዋለች። ዱንያን ችላ ትሏታላችሁ። ዱንያ ጠፊ ዓለም ብቻ ስንሄድ ሰብስቤ ለወራጅ ሰጥቼ የምሄድበት ዓለም ስለሆነ እምትመ አኩሪ ዓለም አይደለች ይላል። በቃ ወደ ዒባዳ ቀሪ ወደ ሆነው ወደ አኼራ ጉዳይ ላይ እንድትሯሯጡ ትጠቅማችኋለችና ብለዋል ነብዩ አለይሂ ሰላቱ ወሰላም። ስለዚህ ኩንቱን አይትኩም አን ዚያረተል ቁቡር ተዙሩሃ ጎብኟት፣ ፈኢና ቱዘኪሩኩም አልአኺራ ወቱዘሂዱኩም ፊድ ዱንያ በአንድ ላይ ስትናገሩ ማለት ነው። አብደል እንትን አለ እብነ ማጃህ ላይ ያለው ሐዲስ ትርምዝይ ላይ ያለው ደግሞ ምንድነው የሚለው? ኩንቱን አይትኩም አን ዚያረተል ቁቡር ተዙሩሃ ፈኢና ቱዘኪሩኩም አልአኺራ በአንድ ላይ ነው የምታመጡት። ይገባችኋል አይደል? እነዚህ የተቆረጡት የተቆረጡት ለብቻ አይደለም ሐዲሶች እዛኛው ጋር ነው የምንደምረው። ግልጽ ነው፣ እየገባችሁ ነው። ስለዚህ ነብዩ አለይሂ ሰላቱ ወሰላም አወለል አምር ላይ ክልክል ነበር ማለት ነው። ዚያረተል ቁብር ለሰሃቦች አልተፈቀደም ነበር። ለምን ለአለሁ ይላሉ ዑለማዎች የከለከሏቸው ነብዩ አለይሂ ሰላቱ ወሰላም መቃብር እንዳይጎበኙ ድሮ መቃብር ያመልኩ ነበር። አብዛኛው ሙታን ነበር ሲያመልኩ የነበረው። ያ ሁሉ ጣዖት የሙታን ውጤት ነው። ከጀርባው ከፎቶ ወይንም ከሚያመልኩት ጣዖት ጀርባ የሞተ ሰው አለ። ለአሁኑ እሱ ማለት ተዋረሽ በጣም ግልጽ ስለዚህ መቃብር አትዘይሩ አሏቸው፣ ተቋረጠ። ኋላ بعدما رسخت العقيدة في قلوب الصحابة ሱሐቦች ልብ ውስጥ አቂዳው ከሰረጸና ከገባቸው ነገሩ ግልጽ ከሆነላቸው በኋላ በሉ ኩንቱ ነሃይቱኩም አን ዚያረቲል ቁቡር መቃብር እንዳትጎበኙ ብዬ ድሮ ከልክያቸው ነበር። ዙሩሃ ካሁን በኋላ ጎብኙ አሉ ነብዩ አለይሂ ሰላቱ ወሰላም። በሉ ዘይሩ አሏቸው። ፈኢና መቃብርን መዘየት ዘኪሩኩም አልአኸራ አኸራን ያስታውሳቸዋል። እኔ የአጋጣሚ በመኪና እየተንቀሳቀስኩ ነው፣ ወይም ወጣት ነኝ፣ ወይንም ደስተኛ ሆኜ በዚች ምድር ላይ እየተንቀሳቀስኩ ነው። ትናንት እንደኔ እናንተም በሁለት እግራችሁ ትሄዱ ነበር፣ እንደናንተ እኔም ካፈር ስር እገባለሁ ብሎ ራሱን ይቆጥባል። የሰው ልጅ መጥፎ ነገር አይፈራም። ለሰዎች ኸይር እንጂ ለሰዎች መጥፎ አያስብም። በቃ መቃብር ባየ ቁጥር ተጀዱድ ነው ውስጥ ያለውን አድሶ ይመጣል ማለት ነው። ወደ መቃብር ቦታ ሄዱ መቃብርን አይቶ መመለስ ራሱ ጥሩ ነው። በጣም ሰሊም ነው። ዘሂዱና ፊ ዱንያ ወዘኪሩና አልአኸራ ይህ ነብዩ ያሉት ነገር ስለሆነ ተዘኪሩና እንደ ተዝኪር ባይኖር አንድ ሰው ደረቅ እንኳን ቢሆን ተዘኪሩ አኸራ መቃብር ላይ አንድ ቀን እንደሚገባ ያውቃል። እዚህ ለዚህ ይጠቅማል ነው። ተባልተናል እንደውም ሐዲሱ ነቢዩ አለይሂ ሰላቱ ወሰላም የእናታቸው መቃብር ሄዱና ነቢዩ አለይሂ ሰላቱ ወሰላም ተበካ ወአብካ መን ሐውለሁ እሳቸውም አለቀሱ፣ ዙሪያቸውን አብሮም ያለ አለቀሰ አለቀሰ ሰው እና ነቢዩ አለይሂ ሰላቱ ወሰላም ሰአልቱ ረቢ ልመግፊራ ሊኡሚ ለእናቴ ቅርታን ጌታ ያልጠየቅኩት ከለከለኝ አሉ። ሲያራውን ብቻ ፈቅዶላቸዋል። መግፊራ ግን ለእናታቸው መጠየቅ አልቻሉ። ሙስሊም ላይ እየተዘገበ ሐዲስ ተከልክሏል እና ከዛን ምን አሉ ኩንቱን አይቱኩም አን ዚያረቱል ቁቡር ዙሩሃ ፈኢና ትዘክሩኩም አልአኺራ ሲንቀጥለው ተናገረ እዚህ ውስጥ ይገባሉ ወይ ሴቶች ዚያራ ማድረግ ይፈልጋሉ ወይ ለምሳሌ كنت نهيتكم عن زيارة القبور መቃብርን መጎብኘት ከልክያቸው ነበር فزوروها በሉ ጎብኙ ለምን فإنها تذكركم الآخرة reason ኡ ከተነገረ ይህ reason ለሴቶች እናስቀምጣለን ምክንያቱም ዘርቡ የሚያስይዘው የዘርቡ ዶሚር ውስጥ ያለው ተውላጠ ስም ማንንም የሚጠቁምን? ወንዶችን ነው። ከዙሩዋ በሉ እናንተ ወንዶች ጎብኙ ነው የሚለው እንጂ ሴቶችን አያካትትም። ስለዚህ ሴቶች ይገባሉ እዚህ ውስጥ። አዎ እምን ውስጥ ጎብኙ ይጎብኙ ለምን ከኋላ ውጤቱን ተመልክተናል። ምን ፈኢነሃ ትዘኪሩኩም አልአኺራ መቃብርን መጎብኘት አኺራን ያስታውሳቸዋል ከተባለ ሴቶችም አኺራን ያስታውሳቸዋል፣ እነሱም መሄድ ይችላሉ። የሚለውን ዑለማዎች ይሄንን ይዘው መሄድ ትችላለች፣ መለመጎብኘት ትችላለች የሚሉ ሰዎችም አሉ። ወሚን አልዑለማ መናሃ የከለከለ ወደ ሐራምነት ደረጃ የሚያደርሰዋል። ይሄ ወንዶችን ብቻ ነው የሚመለከተው። ሴቶች ልክለት ሰብርህን በጣም ሶብር ላይ ራሳቸውን መቋቋም አይችሉ ይፈነቅላቸዋል። ሩህሩህነት ወይንም ደግሞ እንሰስተነት ውስጣቸው አለ። ያንን ሪቅ ከልቀል በመቆጣጠር ስለማይችሉ ቦታው ላይ ሄደው ራሳቸውን ላይቆጣጠሩ ይችላሉ። አን ፊትና ሊፈጠር ይችላል። የተለያየ ነገር ስላለ አለመሄዳቸው የተሻለ ይሆናል ይላሉ። ነውም ደግሞ ሐራምነት ደረጃ አድርሰውታል። ሴቶችን አያካትተም ይሄን እንዳውም ራሱ ሴቶችን ብቻ የሚጠቁም ሌላ ሀዲስ አለ እንመልከተው። وعن أبي هريرة رضي الله تعالى عنه أن رسول الله صلى الله عليه وسلم نبي عليه الصلاة والسلام لعنة رقموال دائرات القبور مقابر የሚጎበኙ ሴቶችን ነብዩ ረግመዋቸዋል ነብዩ ረግመዋቸዋል أخرجه الترمذي وصاحب ابن حبان ترمذي ዘግበውታል وصاحب ابن حبان ابن حبان حديثه በጣም انكار ሐዲስ ነው ስለዚህ ዛኢራተል ቁቡር መቃብር የሚጎበኙ ሴቶችን ነብዩ ተራግመዋል። ወማ የልዓኑ ረሱሉላህ ሰለላሁ ዐለይሂ ወሰለም ኢላ ቢሸይን ሙሐረም ነብዩ አለይሂ ሰላቱ ወሰላም እና ታላቅ አዛኝ የሆኑ ነብዩ ደግሞ ሐራም በሆነ ነገር እንጂ አይራገሙም በቀላል ነገር። ስለዚህ ከራሃ ነው ከማለት እንደውም ሐራም ነው ወደሚለው ይወስደናል እያሉ ነው ይሄ ጥቅስ ለምን በቀላል ነገር አይራገሙ ነብዩ ለዓነ ዛኢራቲል ቁቡር መቃብር የሚጎበኙ ሴቶችን ነብዩ ረግመዋቸዋል። ፊትና ይፈጠራል። ቅለተ ሶብር አላቸው። ቅለተ ሶብር ይሄ ሊሆን ይችላል የከለከሉበት ምክንያት ቦታው ላይ ባይሄዱ ጥሩ ነው። ተጋልተናል። من يلالو هذا يدل على تحريم زيارة القبور للنساء لأن اللعن لا يكون إلا على أمر محرم وقد وردت عدة أحاديث تدل على جواز زيارة لهن ሴቶች መጎብኘት ይችላሉ የሚሉ ብዙ ጠቋሚ ሐዲሶች አሉ ቅድም የቀራነውን ሐዲስ ነበር فقيل كان هذا قبل الرخصة في زيارة القبور መቃብር መጎብኘት ሳይፈቀድ በፊት ነበር ነብዩ የተራገሙት የሚሉ ሰዎች አሉ የተራገሙት ኩንቱን አየትኩም አን ዚያረቱል ቁቡር የሚላል ነበር። ለአለሁ የተራገሙትም በከለከሉበት ዘመን ሊሆን ይችላል። ከተፈቀደ በኋላ ግን ለሴቶችም አብሮ ሊፈቀድ ይችላል አሉ። ኢማን ነው ይመስላል ደግሞ ይመስላል ግን ከከለከሉ በኋላ ነው ከመከልከላቸው በፊት ነው አይታወቅም። ጊዜው ስለማይታወቅ የሆነ ሽፍን ያለ ነገር ነው የሚሆነው እንትኑ ሁክሙ ዑለማዎች ምን አደረጉ ወኪል ሑርመቱ ዚያራ አለ ኒሳ ባቂየቱን አለ ሐሊያ ሐራምነቱ ይቀጥላል ያሉ አሉ ለቅለቱ ሰብሪህን ወከተረት ጀዛኢህን ሴቶች በጣም ሰብር ያንሳቸዋል ጽናት ወከተረት ጀዛኢህን ቁጭትና ጸጸት ብስጭት የሚባል ነገር ደግሞ ያጠቃቸዋል በጣም ቦታው ላይ ወይ ለምን እንድትሆነ የሚል ነገር ወይኔ ልጄ አንድ አመት እንኳ ቢቆይ ወይ አባቴ ሁለት ሶስት አመት እንኳ ቢቆይልኝ ምን ነው እንደዛ አድርጌለት ነው እስከምመረቅ እንኳ ብኖሮ ቤት የሆነ ጀዛ ውስጥ ብዛት ከወንዶች ይልቅ እነሱን ያጠቃቸዋልና ሪስከ ተለፋ ተፈልፈለ ሪቅ ተፈልፈል ባል ሪቅ ተፈልፈል ሰው ይያለ ሴትና ወንድ ተመሳሳይነት የለውም ይያ አይደል አይደንቲካልነት የለም አይደል ግን በሁክም ላይ ለእያንዳንዱ እስላም ቦታ ይሰጥ እዚህ ላይ ሴቶች እንደተከብራላችሁ ከሆነ የሴትና የወንድ አእምሮ እኩል አይደለም ወይ ቀልባቸው እኩል አይደለም ወይ እንደዛ አይነት ውሳኔ ነው ላዩ ፊዚካላቸው እንደሚለያዩ ሁሉ ውጫችን እንደሚለያዩ ሁሉ ውስጣችንም አላማ ለተፈጠርንበትም እንደሚለያዩ ሁሉ እንለያያለን በጣም ብዙ የምንለያይበት ነገር አለ አለ ለተሰብር ደግሞ አለ እንዳያጠቃቸዋል ከወንድ በለጠ ሴት ናት በጣም የምታለቅሰው የባህር ነው በጣም ባህር ግልጽ የሆነ ነገር ነው ለዚህ ነው የከለከሏቸው እና وقال المحققون ان احاديث المنع محموله على زيارتهن لامر محرم ብለው ያሉ ሰዎች አሉ አይ መጎብኘታቸው ክልክል የሚሆነው ለሐራም ነገር ከሄዱ ነው ቦታው ላይ በቦታው ላይ ሄደው የሚያለቅሱ ከሆነ ልጇ ሞቶባት ወይ አባቷ ወይ ቦታው ላይ ሄደው በጣም የሚያለቅሱ ይሄ ነገር የሚፈጠር ከሆነ ለሐራም ነገር ከሆነ ዚያራቸው ይሄ ከሆነ ነው ሐራም የሚሆነው ሄደው ግን ተዘኩረ ለአኺራ ከሆነ ችግር የለም ያሉ አሉ ይሄንን ብዙዎች መርጠውታል ጀምዕ አድርገውታል። አዎ ለሐራም ነገር ሄደው ቅለተ የሚያሳዩ ከሆነ ከስረተል ጀዘ ጸጸትና ቁጭት የሚበዛ የሚጠናባቸው ከሆነ ዚያራው ሐራም ይሆንባቸዋል። ምክንያቱም ከአላህ ቀዷ ቀደር ጋር መላተም ስለሆነ ወላኪን ሄደው አኺራን ለማስታወስ ከሆነ ዱዓ አድርገው ለማለፍ ከሆነ አኢሻም ወንድሟን ጎብኝታለች የሚል ዘገባ አለ ወይም ደግሞ አኢሻ ራሱ ነብዩን ስትጠይቃቸው በመቃብር አጠገብ ሳልፍ ምን አይነት ዱዓ ላድርግ ስትላቸው አስተምረዋታል ስለዚህ ዚያረተል ቁቡር ለሴትም ይቻላል የሚለውን ይሄንን ይዘው ጀማዓ አድርገውታል በዚህ አላሁ አዕለም ተባከና ومن العلماء من حرمه ومن العلماء من أجازه يبقلالال ومن العلماء من جمع بين الحديثين بقولتو بكالكايو حديثنا بفقاجو حديث مكاسل أتجنان سوال من بلو የሚከለክሉት ነብዩ የተራገሙበት ለምን የሚሄዱትን ነው حرام ለመስራት ወይንም ለማልቀስ መጥፎ ነገር ለመስራት መቃብር የሚሄዱት እነሱ ተረግመዋል ከዛው ውስጥ ያለ ለተዘኩር የሚሄዱት ደግሞ አልተረገሙም ፈቃጁ ሐዲስ ይህንን ይመለከታል ሁለቱን ሐዲስ አስማምተዋል ወሀዳ ሆል መቅቡሉ ወራጅሑ ብለው ዑለማዎች ብዙዎች ተቀብለውታል ሌሎች ግን ሐራም ነው አለ ብዙዎች ሐራም ነው ያሉ ብዙ ሙሐዲሶች ያለውን ነው كل ነው በጣም ክልክልነቱን حد يقول ميدي أقول سلام وعن ابي سعيد الخدري رضي الله تعالى عنه قال لعن رسول الله صلى الله عليه وسلم يا الله ملائكتنا تراجموال النائحه أشتوننا ወልሙስተሚአ አድማጭቱን أشتون مالك ምትሰማው አስለቃሽ እያለቀ እንትን የሚያስለቅሱ ሴቶች ማለት ነው። እየጨፈሩ እየገጣጠሙ ስለ ሰውየው ታላቅነት፣ ስለ ሰውየው ጀግንነት፣ ስለ ሰውየው ሸርነት፣ ስለ ሰውየው ዝና እያነሱ ስለ ወጣትነቱ፣ ስለ ግርማ ሞገሱ እያነሱ ሌሎችን ያስለቅሳሉ። እነሱም ያለቅሳሉ። አስለቃሽ እሷም ታለቅሳለች። እሷ የምታለቅሰው አሁን በሞተው ሰው ሳይሆን ወይ በኑሮዋ ይሆናል ወይም ደግሞ አጅር እኮ አላከ ደሞዝ እየተቀበሉ እኮ ነው የሚሰሩት። ይሄን የሚሰሩ ደሞዝ እየተቀበሉ ወይንም ደግሞ ክፍያ አላቸው። በአሁን ሰዓት ግን ነገር እየተዳከመ መሰለኝ። ይሄ ከሌሎች እምነት ሰርጎ የሚገባ ነው እንጂ ወላኪን ፊል እኛም ኢትዮጵያ ውስጥ ብቻም አይደለም ይሄ ነገር ያለው እዛም አረብ ምድር ላይ በመካከለኛው ምስራቅ ስላለ ነው ነብዩ አለይሂ ሰላቱ ወሰለም ናኢሐንና ሙስተሚያን የከለከሉ ለአነ ረሱላህ ሰለላሁ ዐለይሂ ወሰለም ነብዩ ተራግመዋል አናኢሐ እየገጣጠመች አስለቃሽቱንና ወልሙስተሚዓ አጅባ የምታዳምጠውን እዛ ለማልቀስ ቁመው ዙሪያ ከበው እንደዚህ ረግዶ የሚባል ነገር አለ። ይዘላሉ ሁሉ ደረታቸውን እየመቱ ይዘላሉ። እሷ ትገጥምላቸዋለች ግጥም፣ መጨረሻ ላይ በአንድ ላይ ይዘላሉ እያለቀሱ ማለት ነው። ሁላቸውም ደረታቸውን እየመቱ የተረገመችው አስለቃሽቱ ብቻ ሳትሆን ሙስተሚዖቹ አድማጮቹ ማለት እና ሰምዕ ይለያያል። እስቲማ ማለት ሆን ብሎ ማዳመጥ ማለት ነው። ተመስጦ ማዳመጥ። سمع ማለት ደግሞ መስማት ማለት ነው። መስማት ማለት ነው። መስማት ክልክል አይደለም። مسمات نسمع الميوزيك من كل جهة نسمع لنا الميوزيك انا اينا استماع دلمو هون بلو ايات اطامو ما اتامل ايه كل كلمة بعد اقبو شفال ويم يعلى يعني فكالي ويلم باسو استهونا تاكسي استهونا امي كفتة نقر وستمي اتبال سمعنا امي بابي الله بنال ما كون كون أخرجه أبو داود أبو داود حديث زقبوتا وهي رفع الصوت بتعديل شمائل الموت وهو حرام لهذا الحديث በጣም ሐራም ነው ሌላም ቦታ ነብዩ አለይሂ ሰላቱ ወሰለም እየተናገሩት አለ የተናገሩት አለ አይደል አራት ከኔ ኡማ ውስጥ ከማይጠፉ ነገራቶች ብለው የቆጠሩትም ውስጥ አለች ስሙ ናኢሃ ናኢሃ ማለት ነው አንደኛ በዘር ኩፍር አሉ በድሮ ዘመን ሲሰራ የነበረ ክህደት አሁንም እኔ ኡማ ውስጥ ቀጣይነት ያለው ብለዋል ምን ምን ነበሩ አራት ነገራቶች እ በዘር መኮረር በዘር መፎከር ከኛ በላይ አጧዕነ ሲነሰብ በዘር መወጋጋትና በዘር መሰዳደብ አንዱ ሌላውን ማቆሸሽ መተራረብ ወንሃያ አለል መይት በመይት ላይ ደግሞ እየገጣጠሙ ማልቀስ እሱ ሌላ ቦታ ነው። ኩፍ አይ በኩፍ وعن ام عطيه رضي الله تعالى عنها قالت اخذ علينا رسول الله صلى الله عليه وسلم نبي عليه الصلاه والسلام ከኛ ከሴቶች ምን ይዘዋል አለች ቃል ኪዳን አስገብተውናል አኸዛ አለይና ረሱላህ ሰለላሁ ዐለይሂ ወሰለም አላነኑሃ እንዳናለቅስ እየገጣጠምን እንዳናለቅስ ቃል አስገብተውናል ነብዩ አለይሂ ሰላቱ ወሰላም ትላለች ሐዲሱ ሙተፈቅ አለይህ ሐዲሱ ሙተፈቅ አለይህ አላነ ኑሐ አላነ ኑሐ እየገጣጠምን እንዳናለቅ ከኛ ከሴቶች ቃል ይዘዋል ነብዩ አለይሂ ሰላቱ ወሰላም ትላለች። እነሆ ሐራም በጣም ክልክልና እጅግ በጣም ክልክል ሀታ ነብዩ ኩፍር እስከማለት ድረስ በቃ ከዋናው ኩፍር ዝቅ ያለ መጥፎ በጣም መጥፎ የሙስሊም ባህሪ ያልሆነ ከሙስሊም የማይጠበቅ ተግባር ብለው ነብዩ አለይሂ ሰላቱ ወሰላም ዘግናኝነቱን ኩፍር በሚል ቃል ነው ራሱ የገለጹት። በጣም አደጋ ነው። ይሄ ሐማል እዛ ውስጥ ሌላም አለ ለይሰ ሚና ብለው ነብዩ የተናገሩት ሐዲስ አለ ለይሰ ሚና መንበረ መለቀመ الحدود وشق الجيوب ወዳ አቢዳ ወልጃሂልያ የሚል አለ ነብዩ አለይሂ ሰላቱ ወሰለም የዘገቡ የተናገሩት ምን ከኛ ከሙስሊሞች አይመደብም አሉ። በሌላ እምነት ይገባል ማለት ወይንም ደግሞ ይወጣል ማለት አይደለም። ካሚል የሆነ የኛ ታላቅ ሰው አይባልም፣ ወይንም ጥሩ ምርጥ ሰው አይደለም። ምን ያደረገ መለጦ መልሁዱደ ፊታቸውን እንደዚህ የሚመቱ ሴቶች ወይንም ወንዶች ነው ፊትን መምታት ወሸቀል ጁዩበ ኳሌታውን የቀደደ ማለት ነው። ኳሌታውን የሚቀድ ወደ ወዳአ ቢዳዕወል ጃሂልያ በመሀይምነቱ ዘመን የነበረውን አይነት ጥሪ ጥሪ የሚያደርግ ወይንም የሚፎክር ማለት ነው ሞተ ሰው ላይ ጀግናው ጀግናው ገና ነው ገና ነው ወይንም ደግሞ ሀብታሙ ሀብታሙ ቆንጆ ቆንጆ እያለ ክልክል ነው በጣም ራሱ ፎቶውን ይዞ ማልቀስም ክልክል እሱም ሐራም ሸቡን ፎቶውን ይዞ የእሱን የሆነ የሆነ የማዕረግ እንትኑን ይዞ ምናምን ነገር ይሄ ሁሉ ክልክል ነው። በጣም የሚሰሩ ክልክሎች ልብሱን ይዘው የሚያለቅሳሉ እንደዚህ ሱሪውን ኮቱን ይዘው ሁሉ አለ ማለት ባህል ያ هذا كله محرمات ይሄ ሁሉ محرمات ነው። ምክንያቱም የሰዎችን ስሜት የሚቀሰቅስ ነገር መደረግ የለበት። አዛኝነት የሰው ልጅ ሞተ ብለህ ልታዝን ትችላለህ። ለምን ነብዩ አለይሂ ሰላቱ ወሰላም የተናገሩት ነገር አለ። ነብዩ አለይሂ ሰላቱ ወሰላም አልቅሰዋል አይደል እንዴ? አልቅሰዋል አልቅሰዋል። ኢብራሂም የሞተ ጊዜ አልቅሰዋል። ኢብራሂም የሞተ ጊዜ አልቅሰዋል። ላነቁሉ ኢላ ማ ይርዲ ረበና ጌታችን የሚያስደስት ቃል እንጂ አንናገርም። ወኢና ቢፊራቂከ ለመሕዙኑነ ያ ከአንተ በመለየታችን በጣም አዝነናል ኢብራሂም ወይ ብለውታል ልጃቸው የሞተ ጊዜ እና ብቻ ምን እንደውም ብለዋል እነላሃ ላ ዩዓዚቡ ቢጀምዕ እንባ ወይንም ደግሞ አይን በማንባቷ ምክንያት አላህ ይቀጣል። አላህ አይቀጣም። እነማ ዩዓዝቡ አሉና አላህ የሚቀጣው በዚህ አው የርሐም የሚያዝነውም በዚህ ብለው ወደ ምላሳቸው በጣታቸው አሳይተዋል ነብዩ አለይሂ ሰላቱ በዚህ በሚለፈልፈው ሰው ልጅ ይቀጣል። ወይም ደግሞ ረህማም ሊያገኝ ይችላል ጥሩ ነገር ዱዓ ካደረገ በዛን ሰዓት እንጂ ማልቀስ ክልክል አይደለም። ኒያሃ ግን በጣም ክልክል በጣም ክልክል ማንባት አዛኝነት ነው። እንደውም የነብዩ የልጃቸው ልጅ የዘይነብ ልጅ የሞተ ጊዜ ምንድን አለው? ሲያለቅስ አብደላህ ብን እሺ ምን ነው አንተም ያ ረሱላህ ብሎ ጠይቋቸዋል። እንባቸው ሲፈስ አይቶ ነዓም ሀዲህ ረሕመቱን ጀዓለሃ አላሁ ፊ ቁሉቢ ዒባድ ይህች እኮ የእዝነት ውጤት ናት፣ አላህ በባሮቹ ልብ ውስጥ ያስቀመጣት የእዝነት ውጤት ናት አሉ ነቢዩ ዓለይሂ ሰላቱ ወሰላም። ስለዚህ ቡካ ክልክል አይደለም። ሌላ የሚመጣ ይችላል ነው وعن ابن عمر رضي الله تعالى عنهما عن النبي صلى الله عليه وسلم قال يا الله ملاكተኛ እንደ ብለዋል ምን አሉ አልመይቱ መይት አሉ የሞተ አካል ወአዘቡ ይቀጣል ሲቀብር መቃብሩ ሲቀጣል ይሰቃያል አሉ ቢማኒሃ አለይህ ውጭ ላይ በተለቀሰበት ምክንያት መቃብሩ ሲቀጣል አሉ ነብዩ አለይሂ ሰላቱ ወሰላም እንደ በሙጥለቅ እሱ ባልፈቀደው አይ እዚህ ላይ استشكل العلماء ولا تزر وازرة وزر أخرى አንዲት ወንጀለኛ ነፍስ የሌላን ሰው ወንጀል አትሸከም ማንም በማንም አይጠየቅም የአጋጣሚ ይሄ ሰው ለአለሁ ቤተሰቦቹ አልቃሾች ሊሆኑ ይችላሉ። መጀመሪያ በህይወቱ መምከር ነበረበት መምከር ነበረበት። ኋላ አልቃሾች እንደሆኑ እያወቀ ሳይመክራቸው ነህ የአንል ሙንከር ሳያደርግ ሙቶ ቢለቀስበት ይቀጣል። ዑለማዎች አሉ ወይም ደግሞ ይወድ ነበር፣ ሲያበረታታ ነበር ለቅሶ። ወይስም እንደዚህ ሸሪ ነበር። ተውበት ያደርግና ሌሎችን ሳይመክር ሂዶ ከሆነ ነው የሚቀጣው እንጂ አንድ ሰው በሌላ ሰው ላይ ስለተለቀሰበት ብቻ አይቀጣም። ተግባባን? ተግባባን? አልመይቱ የሞተ አካል ወአዘቡ ይቀጣል ሲቀብሪ በመቃብር ውስጥ ቢማኒሃ አለይህ እዚህ ዱንያ ላይ በተለቀሰበት ምክንያት ቢማኒሃ ኒሃ ማለት ማቡኪ አለይህ በተለቀሰበት ምክንያት ማለት ነው። ረፋ ሰውት ነው። ኒሃ ማለት ምንድን ነው ብለናል? ኒሃ ማለት ምን አይነት ለቅሶ ነው? ሰው ቢያለቅስለት ግን ምንም ችግር የለም አይደል? ኒያሃ ነው የተከለከለው። የሚቀጣውም በኒያሃ ነው። ማንም ሰው የሆነ ሰው እኮ ትልቅ ሸክ ቢሞት ሁሉም ያለቅሳል እኮ አይደል? እንባችን እንባ ሊመጣ ይችላል። በዛ አይደለም። ኒያሃ ግን በጣም መጥፎ ነው። በኒያሃ እየተገጣጠመለት ታሪኩ እየተነሳለት ተለቅሶለት ከሆነ በዛ ይቀጣል ማለት ነው እንጂ በእንባ ይቀጣል ማለት አይደለም። ቡካ እና ኒያሃ ይለያያል። ለቅሶና ለቅሶ በአረብያው ራሱ ይለያያል። ኒያሃና ቡካ ይለያያል። ተግባባን? ላለው ሰውየው በጣም በህይወቱ ይወድ ነበር። መጀመሪያ ሲያበረታታ ነበር። ወይም ወፍያ አደራ እንዳታለቅስብኝ እኔ ላይ እንዳትገጣጥሙ ብሎ አልተናገረም። እያወቀ ሆን ብሎ የሞተ ሊሆን ይችላል እንጂ ዝም ብሎማ አይቀጣም። ሐዲሱ ሙተፈቅ ዐለይሂ ነው። ምክንያቱም ወላ ተጅሩ ወጀደቱ ወጀር ኡኽራ ያለ ፍላጎቱ እናት ብዙ ነገር ልትሰራ ትችላለች። በሞተ ልጇ ያ ልጅ ሊቀጣ ነው እንዳይቀጣ ወንጀል እናት ብቻ ወንጀሉ እናት ላይ ብቻ ይቀራል እንጂ ልጅ ላይ ሄድ ልጁ ግን ሳይከለክላት ሞቶ ከሆነ ይሄ ነገር እንደሚደረግ እያወቀ ከሆነ ወዶ የሞተው ምግብ ይቀጠል ይችላል። ግልጽ ነው። ድምፅ ሊፈነቅል ይችላል። ወይኔ ወይኔ ምናምን ወዮ ወዮ የሆነ የሰውየውን ስም ማንሳት አይፈቀድም። ስንቶ ያማ እኮ ኡ ሊያስብል ይችላል። አትቆጣጠረው። መቆጣጠር ማለት በጣም ምንድነው ይፈነቅላል። ግን እየተነሱ መውደቅ ምናምን ነገር አለ። ሀታ በይነ ሸርዕይ መካከል ዋጥ ነው ማድረግ ያለበት። አንድ ካስለቀሰንም ያስለቀሰን ግን እየተነሱ እንትን መሬት ላይ መውደቅ ምናምን ያዙ ሊቀቁ በሰላሳ በአስር ሰው በአምስት ሰው ተይዞ ይሄ ግብዝነት በጣም ጥሩ አይደለም። ማለት ሸሪዓውን የምናስበውና ቀባ ቀደርን የምንመዝን የምንመለከት ከሆነ ወይንም ለዚህ የተፈጠርን መሆናችንን ከተረዳ ነው ከገባን ሸሪዓው ውስጥ በጥልቀት ከገባንበት በቃ ነው ሰው ስለሆነ እናለቅሳለን ከምንወደው ስለተለየን ያስለቅሰናል ያስጠዋልም ግን ግብዝነቱ ሳይከተል ያችን ነገር እናስታውሳለን هذا قضاء الله وكلنا ذاهب الى الاخره الا شنو ود اخره حاجنا كلن كونتراتن እስከሚጨርስ ድረስ كلنا على الطريق እያንዳንዱ ተነግቦ ወረፋውን እየጠበቀ ነው ያለው ሁሉ يوم من الايام كما تخرج من هذه الجامعه ከዚች ግቢ አንድ ቀን ተመረቀ እንደምትወጣ ሁሉ አንድ ቀን ከዚህ ዓለም እንሄዳለን። በቃ ሁላችን ይችን ግቢ አንድ ቀን እንደምንለቃት ሁሉ ላመሐላ ሰነትርኩ ዱንያ ወራአና አምስት ዓመት ፍሬሽ ሆነ አምስት አመት የሚደርስ አይመስልህም። በጣም በቅርብ ጊዜ ይደርሳል። ሞትም እንደዚህ ነው። አሁን በቅርብ ጊዜ ይደርሳል። ከይፈ ነህኑ አናቅም። ይህ እንኳ በአምስት ዓመት ወይንም በስድስት ዓመት በሆነ ዓመት ተብሎ ተገድቧል። እኛ እድሜ ግን አናቀው በስንት እንደተገደበ ከደቂቃ በኋላ ልንሄድ እንችላለን። በአለም ትንታ የሚገለል በጣም ምስኪኖች፣ በጣም በጣም ደካሞች። ይህንን ያስታወሰ የሚያስብ ሰው እነዚህ ግብዝነት ውስጥ አይገባም። አላህ ይወፍቃል። ሐዲሱ متفق عليه ነው ወለሁማ ለቡኻሪና ለሙስሊም ነህዋ የዙ አይነት ሐዲስ ተዘግቧል። አኔል ሙገይረት ብን ሹዕባ ከሙገይረት ብን ሹዕባ ተይዞ ረዲየላሁ ተዓላ አንሁ وعن انس رضي الله تعالى عنه قال شهدت بنتا انس بن مالك من النال قال شهدت بنتا ሆነች ልጅ አጠገ ነብይ ሰለላሁ ዐለይሂ ወሰለም በነብይ የነብዩ ልጅ በሞተች ጊዜ ተሳትፌ ነበር ይላል ኡሙ ኩልሱም ናት ኡሙ ኩልሱም ሰነተ ትስዒን በዘጠነኛው ዓመተ ሂጅራ ነው የሞተችው ኡሙ ኩልሱም የነብዩ ልጅ አለይሂ ሰላቱ ወሰላም የማን ሚስት ነበረች እ የዑስማን ልጅ ነበረች። የዑስማን ሸሂድቱ ተሳተፍ ያለው አለ ኢንተሊ ነብዩ ሰለላሁ ዐለይሂ ወሰለም የነብዩ ልጅ ፍርሰን ስትቀበል የነብዩ ልጅ ቀብር ስነ ስርዓት ላይ ተሳትፍ ነበር። ኢንተሊ ነብዩ ሰለላሁ ዐለይሂ ወሰለም ቱርፋን የነብዩ ልጅ ስትቀበል እቦታው ላይ ተሳተፍ የነበር ይላል። አነስ ኢብኑ ማሊክ ታላቁ ሰሃቢ ኡሙ ኩልሱም ስትቀበር ورسول الله صلى الله عليه وسلم የአላህ መላእክተኛ ደግሞ አየኋቸው جالس ተቀምጠው እንደል ቀብሬ መቃብሩ አጠገብ አፉ ላይ ተቀምጠው ፈረአይቱ አይነ አይነ አይነይህ ሁለቱንም የነብዩን አይኖች አየኋቸው ተድመዓን እንባ ሲያፈሱ ሲያነቡ አየኋቸው ይላል። ስለዚህ ለቅሶ ክልክል አይደለም። ነብዩ አለይሂ ሰላቱ ወሰላም አልቅሰዋል በኡመቶችም ማለት ነው። ወረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መላእክተኛ ጃሊሱን ተቀምጠው እንደል ቀብሪ በመቃብሩ አጠገብ ተቀምጠው ፈረአይቱ አይነይህ ሁለት አይናቸውን አየው ተድማዓኒ አይ ተብኪያኒ ሁለቱም አይናቸው እንባ ሲያፈስ አይቻለሁም ይላል ሲላኒ ደመ ወልሐዲሱ ደሊሉን አላ ጀዋዚል ቡካ አለል መይት ኢዛ ለም የኩን መዐሁ ሲያህ ወላ ሁወ ሙንከሩን ሸርዐን በሸሪዓ እንባ ማንባት አይወገዝም ግን አይናገሩም ነበር ነብዩ አለይሂ ሰላቱ ወሰላም ይንሰቀሰቃሉ ወይንም እንባቸው ይፈሳል እንጂ አይጮህም ነበር ያዙ ይልቀቁኝ አይሉም ነበር አይሉም አላ ቀዷ ወቀደሩ ምንሃ ኸለቅናኩም ወፊሃ ኑዒዱኩም ومنها نخرجكم تارة أخرى ሁሉም አፈር ነው ወደ አፈር ይመለሳል ከዛም ይነሳል ይቃሉ አማም አላህ ሰይፉ ሌላ መሐላ ወላሂ ቀዳው الله ወቀደሩ ስንት አለ የአላህ ስራ አጂብ በጣም አጂብ ነው በጣም አጂብ ሽማግሌ የሰማንያ የዘጠና የመቶ ሀያ ዓመት አዛውንት እያሉ የአምስት ዓመት ልጅ የሶስት ዓመት ልጅ ይሞታል አይደለም በጣም የጠገበ ሙጅሪም መሞት አለበት የምንለው በሰው ልጆች ፍርድ በአላህ ፍርድ ግን ይንቀሳቀሳል ገናና ሆኖ ይንቀሳቀሳል የፈለገውን ዙልም በደል እየሰራ ይንቀሳቀሳል ላኪን የሚገርም አንድ ህፃን ልጅ ህፃን ልጅ እናቱ ሙታበት አስከሬን የሚጠባ ልጅ አለ እናቱ ሙታበት ገና ጡት የሚጠባ ልጅ هذا ليس ربنا بظلام للعبيد ስታዩት هذا قضاء الله وقدره እዚህ ሙጅሪም ሰው እያለ እዚህ የሚገርም ታላቅ ሰው እንደው ቢኖር አንድ ቀን ቢቆይ ብዙ ለዓለም ለውጥ ያመጣል የሚባል ሰው ይሄዳል هذا قضاء الله وقدره ምን ይደረጋል ለምን ህክመትላህ አላህ ህክማ አላህ ማን መሄድ እንዳለበት ማን መቆየት እንዳለበት የራሱ የግሉ ውሳኔ ነው ማንም አያገባው وعن جابر رضي الله تعالى عنه أن النبي صلى الله عليه وسلم قال يا الله ملاكتنيا اندهالوا اندهالوا النبي عليه الصلاة والسلام اندهالوا قال ላተድፈኑ መውታኩም ሙታኖቻችሁን እንዳትቀብሩ አሉ ነብዩ አለይሂ ሰላቱ ወሰለም ቢለይል ለሊት አትቅበሩ አሉ ኢላ አንተሰሩ ኢለይ የተገደዳችሁ እንደሆነ ሲቀር እንጂ አማራጭ ተጠፋ እንጂ ብለዋል ነብዩ አለይሂ ሰላቱ ወሰለም ላ አው ላ መውታኩም ሙታኖቻችሁን አትቅበሩ ቢለይል ለሊት አትቅበሩ መቃብር ለሊት አትቅበሩ ሙታንን ለሊት አትቅበሩ ኢላ አንተሰሩ ኢለይ የተገደዳችሁ እንደሆነ ሲቀር አማራጭ ከጠፋ የተገደዳቸው እንደሆነ ሲቀር ለምን መይቱ ሊበላሽ ይችላል ወይ ሰውነቱ ሊፈነዳ ይችላል። በዚህ ሰዓት ቶሎ መቀበር አለበት ወይ የሆነ ሌላ ነገርም ካለ አሁንም ቶሎ መቀበር አለበት ወይ መቃብር አናገኝም ከተባለ አሁንም ቶሎ መቀበር ይኖርበታል። ችግር የለም ይቀበራል። እንዳውም ነብዩ አለይሂ ሰላቱ ወሰለም እብኑ አባስ ምን ይላሉ? ነብዩ አለይሂ ሰላቱ ወሰለም ደኸለ ቀብረን የውመን አንድ ቀን ለይለን አንድ ቀን በሌሊት ነብዩ አለይሂ ሰላቱ ወሰለም ሆነ መቃብር ውስጥ ይገቡ الله ካነ ظلمه አው ظلمه ጨለማ ነበረ ፈኡስሪጀ ለሁ ሲራጅ መብራት ተለኮሰላቸውና ተባዓል ጀናዛ ፊል ቀብሪ ምን ቂበል ልቅብላ አስገቡት ጀናዛውን እለህዱ ውስጥ ይላል ስለዚህ ነብዩ ሌሊት ቀብረዋል ይቻላል ችግር ከሆነ ይቻላል በፍጹም አይቻልም ማለት ሳይሆን በፍጹም አይቻልም ማለት ሳይሆን የሆነ ነገር የከለከሉበት ነገር አለ ነው ይጨርስላችሁና ነግራችኋለሁ አخرجه ابن ماجه ابن ماجه ዘግቦታል ይሄን ሐዲስ ወአስሉ في ሙስሊም የዚህ ሐዲስ ጥንቱ መሰረቱ ሙስሊም ውስጥ ነው ያለው ሙስሊም ውስጥ አለ የዛ አስሉ አዎ ኦ ይሄ ሐዲስ በጣም ጠንካራ ሐዲስ ነው ማለት ነው አስሉ ሙስሊም ውስጥ ካለ ابن ماجه ብዛት የሚዘግቡት ሐዲስ ብዛት ضعيف ضعيف ስለሆነ ነው ወአስሉ في ሙስሊም ካለ يكون الحديث مؤيدا በጣም ጠንካራ ይሆናል ላኪን ላኪን ቃል እንዲህ ብለዋል ሙስሊም ውስጥ ያለው እንዲህ ይላል ዘጀረ ነብዩ ከልክለዋል ለሊት እንዳይቀበር ሰው አይቅበር الرجل አንድ ሰው እንዳይቀበር ከልክለዋል ዘጀረ ማለት ማዕናናሃ ቁጣ የተቀላቀለበት ነብዩ ከልክለዋል ገስጸዋል አይቅበር الرجل አንድ ሰው እንዳይቀበር ከልክለዋል ሲለይል ለሊት እንዳይቀበር ለምን ሐታ ይሶላ አለይ ቀን እንዲሰገድበት እንዲሰገድበት ማለት ነው አሃ ለሊት ሊቀበር ሰጋጆቹ ቁጥር ሊያንስ ይችላል ቀን ከተቀበረ ደግሞ ብዙ ሰው ስላለ ተጋጅ ያገኛል ዱዓ አድራጊ ማለት ነው። ከአርባ በላይ ምንም ሽርክ ያልፈጸሙ ታላላቅ ሰዎች ከሰገዱበት ምን ያገኛል ብለናል? ከአላህ ምህረት ያገኛል፣ ሸፋዓ ያገኛል፣ ታራቂነታቸው ተቀባይነት ይኖረዋልን የነሱ ሰዎች ተብሏል። ስለዚህ ሶላት እንዲሰገድበት ለሊት ብዙ ሰው ከተገኘና የሆነ علة ምክንያት ካለ ግን ለሊት መቅበር ይቻላል ማለት ነው። ለሊት መቅበር የተከለከለው ለምንድን ነው? ሌላ case አለ? ምንም የለም። ሀታ ይሶላ አለይ ነው ያሉት ነብዩ عليه الصلاة والسلام reason ኡን ነግረውናል። እንድትሰገድበት ብዙ ሰው እንዲሰግድበት ቀን እንጂ ለሊት አትቅበሩ ብለው ከለከለዋል ነብዩ عليه الصلاة والسلام እንጂ ሌላ ነገር የለም። ሌላ ነገር የለም። እንደውም አቡበክር ሲዲቅ አቡበክር ሲዲቅ ለሊት ነው የተቀበሩት። አቡበክር ሲዲቅ ለሊት ነው የተቀበሩት። ወደፈነ አልዩን ፋጢመተ ለይለን አልይም ፋጡማን የቀበሩት ሌሊት ነው ሌሊት ነው ሰሃቢዎች አድርገውታል ማለት ነው ይሄን አቡበክር ሌሊት ከተቀበሩ ማሰሃብ አለ ማለት ነው በዛን ሰዓት ስለዚህ ይሰራል የከለከሉት ባይደረግ ጥሩ ነው። ለምን ብዙ ሰው እንዲሰግድበት ከተፈለገ ብዙ ሰው ካገኘ ከተሰገደበት አማራጭ ከሆነ ለቅዝቃዜ፣ ለዝናብ፣ ለሆነ ነገር መይቱ እንዳይጎዳ ወይም ደግሞ ሆነ ነገር ሌላ ማንኛውም አማራጭ ነገር ካስፈለገ ሌሊት መቅበርም ይቻላል። ሰሃብዬ ሰጥተውታልና ሰሃቦች ሰጥተውታልና አቡበከር ሌሊት ነው የተቀበሩት። አልዩ ፋጡማን የቀበረው ሌሊት ነው። ጅምሁር ዑለማን ፍቃድ ይሰጣሉ። የለም የሰሃቦችን ድርጊት አይሰጥም። ተግባብተናል። አዎ ሶስቱ ጊዜ ላይ ሙስሊም በዘገበው ሐዲስ عن عقبة بن عامر رضي الله تعالى عنه مسلم ላይ የተዘገበ ሐዲስ ነብዩ አለይሂ ሰላቱ ወሰለም نهانا رسول الله صلى الله عليه وسلم أن نقبل أن نصلي الصلوات الله ሶላት እንዳንሰግድ ተከልክለናል ወአን ነቅቡረ መውታና ሙታኖቻችንም እንዳንቀብር ተከልክለናል ብሎ መቼ መቼ መቼ ናል እ እንደ ጥሉዕ ሸምስ ፀሐይ ስትወጣ ወይ እንደ ጉሩቢሃ ፀሐይ ስትገባ ወይ እንደ ቃኢም ዙሂራ ልክ ስድስት ሰዓት እስትዋ በሚፈጠርበት ሰዓት በዚህ ሰዓት አይቀበርም። እነዛ ወቅቱ መንህዮች ናቸው። ሶላት እንደማይሰገድ ሁሉ ቀብርም አይቀበርም በዛን ሰዓት ካለን መከልከል አለብን ማለት ነው። እንደዛ አድርጉት ብለን ማስተካከል አይ እንደ ሶስቷን ሶስቷን ሌሎቹ ላይ ይቻላል። عند غروب الشمس وعند طلوعها وعن عبد الله بن جعفر رضي الله تعالى عنه قال عبد الله بن جعفر يا جعفر لجنه قال لما جاء نعي جعفر يا جعفر يا أباتي موت بتسمى جزيره لما جاء بمتى جلجي نعي جعفر يا جعفر موت بتسمى جلجي حين قتل مؤتالي سكتل قال قال رسول الله صلى الله عليه وسلم يا الله ملاك تنيا بيتاتشن مأتو اندعالو ምን አሉ? እስነዑ ስሩላቸው አሉ ነብዩ አለይሂ ሰላቱ ወሰላም። እስነዑ አዘጋጁ፣ ለአሊ ጃዕፈር ለጃዕፈር ቤተሰቦች አዘጋጁላቸው፣ ጧዓመን ምግብ አዘጋጁላቸው። ፈቀድ አታሁም መጥቶባቸዋልና፣ ما يشغلهم busy የሚያደርጋቸው ነገር ተፈጥሯልና busy የሚያደርጋቸው ነገር ተፈጥሯልና በስራ ውጥረት ውስጥ ስላሉ በሀዘን ውስጥ ስላሉ ምግብ አዘጋጁላቸው ብለው ነብዩ አለይሂ ሰላቱ ወሰላም ለሌሎች ሰዎች አወጁ። አወጁ አብደላ ብን ጃዕፈር ነው የጃዕፈር ልጅ ነው የተናገረ لما جاء በመጣ ጊዜ نعي جعفر የጃዕፈር ሞት በተነገረ ጊዜ ጃዕፈር ማን ነው ጃዕፈር እብኑ አቢ ጣሊብ የአቡ ጣሊብ ልጅ ነው ጃዕፈር የማን ወንድም ነው የማን ወንድም ነው ጃዕፈር ጃዕፈር ጃዕፈር የአልይ ወንድም ነው አኹ አሊ የአልይ ወንድም ነው ወአክበሩ ሚንሁ ቢዐሽር ሲኒን በአስር ዓመት አልይን ይበልጠዋል ጃዕፈር ሀጀረ ኢለል ሐበሻ ወደ ሐበሻ ምድር በስደት መጥቷል ወአቃመ ቢያ እዚሁ ኢትዮጵያ ውስጥ ቆይቷል አስለመ ነጃሺ ነጃሺና ወመማአ ነጃሺ ጋር የነበሩት ቀሳውስቶችም አብረው እስላምን ተቀብለዋል በዚሁ አላየደይ በጃዕፈር በጃዕፈር ፊት ለፊት እስላምን ተቀብለዋል እዚህ ኢትዮጵያ ውስጥ በነበረበት ጊዜ ثم هاجر الى المدينه ከዛ ወደ መዲና ስደት ሄደ መጨረሻ ላይ ተበለገ ኸይበረ بعد فتحها ልክ በሰባተኛው አመት ከኢትዮጵያ ወደ መዲና ሲሄድ ነብዩ ወዳሉበት ወደ መዲና ሲሄድ ማን ነብዩ አለይሂ ሰላቱ ወሰለም ኸይበርን ከፍተዋል። ኸይበር ማለት በአይሁዶች የነበር በአይሁዶች እጅ የነበረች ሀገር ማለት ነው። እዛ እንደተቆጣጠሩ ሲደርስ ነብዩ አለይሂ ሰላቱ ወሰላም አስረሑ ቢቁዱሚ ቢቁዱሚ ጃዕፈር አን ቢፈትሒ ኸይበር በኸይበር በመከፈቷ ልደሰት ወይንስ በጃዕፈር መምጣት ልደሰት? በየትኛው ልደሰት አሉ። በጣም ተደሰቱ ነብዩ አለይሂ ሰላቱ ወሰላም። فبلغ خيبر بعد فتحها فقيل فقال فقبل النبي صلى الله عليه ነብዩ ስመውታል በይነ አይነይ በአይኖቹ መካከል እጅ ላይ ሳሙት ነብዩ አለይሂ ሰላቱ ወሰላም። የምትወደውን ሰው ፍቅር መግለጫ ነው ማለት ነው። ከዚህም ይዛለን ሀዳ ሱነቱ ሰውየውን ምኑና ምኑ ላይ ሳሙት? እዚህ ግንባሩ ላይ ሳሙት። እዚህና እዚህ ነው የሚሳሙት ከውጭ የሚመጣን ሰው በዚህ እዚህ ላይ ሳሙት እና ሙዓነቃም አለ እንደዚህ ወቃል አሉ ነብዩ አለይሂ ሰላቱ ወሰለም አይኑና አይኑ መካከል ላይ ሳሙትና ወቃል ማአድሪ አላውቅም አላውቅም አሉ ተቀላቀለብኝ አሉ ነብዩ በጣም በደስታ ስለተዋጡ አነ እኔ ቢቁዱም ጃዕፈር እንደው በጃዕፈር መምጣት አሱሩ ልደሰት አንድ ፈተይ ኸይበር ወይስ ኸይበር በመከፈቷ በየትኛው ልደሰት? እኔ ሁሉም ደስታ በጣም አጥለቅልቆኛል አለ ማአድሪ አላውቅም አሉ። የአለይሂ ሰላቱ በጣም ደስ ብሏቸው ነው። ካነ ነበረ ጃዕፈር ምን አስቀናት እጅግ ተርፎ ነበር። እስተሻደ ፊ ማዕረከቲ ሙዕታ ሙዕታ ዘመቻ ላይ ነው የተገደለው። ሙዕታ ዘመቻ ላይ ነው የተገደለው። ሙዕታ ላይ ሶስት ሰዎች ነበሩ የተላኩት። ማን ማን ማን ማን ነበሩ? የማድሪድ ዋቂ ማለት ሰሩና ነዕሪፉ የማንቸስተር ተከላካይ በረኛ ቁጥር አንድ ማን ምንም ኳስ የማይገባበት ማናቸው ሶስት ሰዎች يا الله بتامي لفلفت عين الذكرات لي يمن بلوغ يقرا لي نكرفاي سيد بن خريفة عبد الله بن رواحة يا أصحاب بن أبي طالب جزاك الله خيرا دعاء جزاك الله جزاك الله جزاك الله جزاك الله, جزاك الله علم سيد حارثة قطران بنبر حارثة عبد الله بن رواحة يتكالو نبي عليه الصلاة والسلام كذا بوها لا دقمو جاء سري يتكالو ይሄ የሮም ጦር ነበር መካከለኛው ምስራቅ ውስጥ ዘን ጊዜ ተቆጣጠረው ሮሞች ነበሩ ومن العجب كان يقدر جيش المسلمين የሙስሊሞቹ የዛን ጊዜ ከራሳቸው ላይ መከላከል እያደረጉ ነው ጥቃት ነበር አንድ ሺህ አካባቢ ነው የሚሆነው وكان عدد القوة الرومية የሮሞች ጦር ደግሞ ካነ ምን ያክል ነበር ሚአቲ አልፍ መቶ ሺህ እና ምንና ምን መጀመሪያ ላይ ማን ተገደለ? ዘይድ ኢብኑ ሐሪሳ ተገደለ። ለምን ቀጥታ እየነገሯቸው ነበር። ዘይድ ኢብኑ ሐሪሳ ተገደለ አሉ። መስጊድ ውስጥ ተቀምጠው አብደላህ ኢብኑ ረዋሃ ሁም ባንዲራውን ይዞታል አንስቷል አሉ። ልክ እሱ ሲገደል ዘይድ አብደላህ ኢብኑ ረዋሃም ተገደለ አሉ። እዚህ እኮ ነው እየነገሯቸው እኮ ነው። ልክ እሱ ከተገደለ በኋላ ጃዕፈር አሁን ባንዲራውን ይዞታል አሉ። ጀዕፈር ደው እግሩ እጁ ተቆረጠ። መጨረሻ ላይ ተገደለ። ጀዕፈር ተገደለ ከዛ ቀጥሎ ሰይፉ ምን ሰይፍላ ከአላህ ሰይፎች ውስጥ አንዱ ሰይፍ ባንዲራውን አንስቶታል አሉ። ማን ነው እሱ? አይ ማን? ካሊድ ኢብኑል ወሊድ። ከዛም በኋላ ጦርነቱ ተነሳ። ለማንኛውም ጃዕፈር እሱ ሄደ ሞተ ተገደለ في معركة ሙዕታ ሰነተ ሰማን በስምንተኛው ዓመተ ሂጅራ ሙዕታ ላይ ነው የተገደለው ወካነ አሚረን عليها አሚር ነበረ ሙዕታ ላይ ከእነ አብደላህ እብኑ ረዋሃ ቀጥሎ ማለት ነው ቁጢዓት የዳሁ ጀሚዓን ሁለቱም እጁ ተቆርጧል እየተዋጋ ምን العجب አስቡ ይህንኛውን ቆረጡት ባንዲራ ያዘበት ይሄ ሲቆረጥ ባንዲራው እንዳይወድቅ ምክንያቱም የባንዲራ መውደቅ ማለት የወታደር ሽንፈት ማለት ነው በዛን ሰዓት ማለት ነው ባንዲራውን በዚህኛው ይዞ ይከላከል ነበር ለባንዲራው ብቻ ለባንድራው ብቻ ማለት እንደገና እሱን ደገሙት ሁለት ጊዜ ፈቃለ ረሱላህ ሰለላሁ ዐለይሂ ወሰለም ነብዩ እንዳሉ ኢነላህ አላህ አብደለሁ ቀይሮለታል አሉ ቢየደይሂ በነዛ በተቆረጡ ሁለት እጆቹ ጀናሐይኒ ሁለት ክንፍ አላህ ሰጥቶታል የጥሩ ቢሂማ ፊል ጀነት ጀነት ውስጥ ሐይቱ ሻአ በፈለገበት አቅጣጫ ይበራል አሉ ነብዩ አለይሂ ሰላቱ ወሰለም ومن هنا كذب من نساك قيل له جعفر الصياد فراري جعفر بمثال يتوتر وجعفر ذو الجناحين قال له لك جعفر بمثال كسلس من الفرس أنا أسيمو تقزي ሒነ ቁቲለ በተገደለ ጊዜ ጃዕፈር ቃለ ረሱላህ ሰለላሁ ዐለይሂ ወሰለም ነብዩ እንዳሉ እስነዑ አዘጋጁለት ለአሊ ጃዕፈር ለጃዕፈር ቤተሰቦች አዘጋጁላቸው ለሚስቱ ለልጆቹ ጧዓመን ምግብ አዘጋጁላቸው ፈቀድ አታሁም መጥቶባቸዋልና ማይሽግልሁም ጊዜ የሚያደርጋቸው ነገር ስለዚህ የሙታን ባለቤቶች ምግብ ከውጭ ይመጣላቸዋል እነሱ አዘጋጅተው ወደ ውጭ መስጠት ይሄ ቢድዓ ነው በጣም ክልክል ነው ነው የሚሉት هذا مخالفة سنة النبي صلى الله عليه وسلم የነብዩ ሱና መስላል ከነሱ መቀበል ሩቅ ሰው የሩቅ ሀገር ሰው ከመጣ እንግዳ ከመጣ ማቅረብ ችግር የለም ማቅረብ ችግር የለም ወላኪን እኛ እንጀራ ወይንም የሆነ ነገር መቁናዎች የተለያዩ ወጪዎችን ይዘን ለሙታን ቤተሰብ መስጠት ማስረከብ እነሱ በዛን ሰዓት እዚ ስለሆኑ መስራት የለባቸውም ማለት ነው ያለ አልሐምዱላ ብዙ ነገር ይሰራል በዚህ ግን የመቃብር ውለት ወይንም አንድ ሰው የሞተ ዕለት የሆነ ነገር ማድረግ ከዛ ከሞተው ሰው ከሱ ንብረት ማድረግ አንደኛ እስራት እስራት ነው። በጣም እስራት ነው። ዙልም ነው፣ በደል ነው። ወራሾችን ሲነራሱ የመቀማት ያክል ነው። ክልክል ነው የሚሆነው። በጣም ክልክል ነው ይላሉ። መእተም የሚባል አለ። መእተም ሳካት ምንድን ነው የሚሉት? እሱ እሱ አለ። እንደዚህ የሚያዘጋጁት ነገር አለ። ያ ሁሉ ክልክል ነው። በጣም ክልክል ነው። ጥያቄ ይበዛል መሰለኝ። እሺ አይ እዛ ከመስጠት ይልቅ እንትን ማድረግ ነው ሰደቀተን ጃሪያ ባትችልለት እዛ ቦታ ላይ አንድ ሰው ሲመጣ የራሱ ምግብ ይዞ ነው መምጣት ያለበት ወይንም ደግሞ አይፈልግ ቦታው ላይ ቦታው ላይ ማድረግ የለበትም ለነሱ ይዞ መስደድ ያለበት እንጂ ይዞ በልቶ መመለስ የለም እንደዛ እኮ ያለው ማለት ሄደን ከዛው ከጎረቤት ሄዶ በልቶባቸው ነው የሚመለሰው እንደዛ ከመሆን ይልቅ ነብዩ አዘዙት ምንድነው ከውጭ ምግብ ይዘንላቸው እንሄድ ሌላ እንግዳ ካለ እሺ እንደ ባህል ተደርጎ የሚሰራ ነገር አለ አንዳንድ ነገር በውጭ የተሸፈነ ወጡ በውጭ የተሸፈነ ከሆነ ችግር የለም እና አይደለም የእነሱ ንብረት ካልተነካ ማለት ነው የውጭ ንብረት ከሆነ አይ በቅሬ ምናምን ነገር አለ በቅሬ የመጣለት ነው መጀመሪያ በሀያት ውስጥ ሲያወጣ ነበር ያ የቅሬ ገንዘብ ራሱ የልጆች ነው ዘው የሚገባ ከሆነ ምክንያቱም እስከ ዛሬ ሲከፍል የነበረው የሚመለስ የብድር ውጤት ነው በቃ ሌላ ነገር አለ አዲስ የሚሰጥ ስጦታ አይደለም በግዳጅ ይመጣል እና እኛ ጋር በጣም ብዙ ቢድዓዎች አሉ የሚሰሩ በጣም ወጣ ያሉ ዑለማዎች ራሱ ሙንከራ አድርገዋቸዋል وعن سليمان بن بريدة عن أبيه قال كان رسول الله صلى الله عليه وسلم نبي عليه الصلاة والسلام نبره سليمان بن بريدة عن أبيه كعبات زنو كان رسول الله صلى الله عليه وسلم يا الله ملاكتنيا نبروا يعلمهم يستمروا ነበር إذا خرج إلى المقابر ወደ መቃብር ቦታ ሲወጡ ያስተምሯቸው ነበር አየቁሉ እንዲህ እንዲሉ መቃብር አጠገብ ስትሄድ ፋቲሃ መቅራት ነው ቁል ወላሂ ሌላ ሱረቱል ምናምን ሱረቱ ከሌ ሱረቱ ከሌ ማለትን ስተን ይችን ዱዓ ማድረግ እዚህ ያስተማሩት ይሄን ስለሆነ ማለት ነው أن يقولوا السلام على أهل الديار من الإذا والمسلمين وإنا إن شاء الله بكم لاحقون للاحقون نسأل الله لنا ولكم العافية سنو أنا حفظا لك سنو مدار نبي سنة يستمر وعلمهم يستمر واشون بر إذا خرجوا سوط إلى المكابر ودى مكابر بوطا سوطوا أن يقولوا إيهن ننجل إيهن ننجل آتي أقروا هذا اللي مالو قل الله انكروا الزاستر من عندهم ياسين انكروا أبارك انكروا عالم سرعة تنكروا እሱን ያስተምሯቸው ነበር። ምን አሰላሙ አለ አህሊ ሲያር በዛ አካባቢ ነዋሪዎች ላይ የአላህ ሰላም ይረጋገጥ። ምን ልሙእሚኒን አማኞችና ወልሙስሊሚን የሙስሊሞች መንደር ውስጥ የምትኖሩት ወይ? አንድ መንደር ውስጥ አንድ ሰፈር ነው፣ ከተማ ነው እሱ ራሱ ራሱ መቃብሩ ላይ ሂደን አሰላሙ አለይኩም አህለ ዲያር ስንል መልስ ይሰጣሉ። እነሱ ይሰማሉ። ከሌ ዛሬ ጎብኝቶኛል ይላሉ። ያውቃሉ መንዛረሁም አልመዙሩ የሚዘየሩት የሚጎበኙት መቃብር ውስጥ ሀታ ያሪፉ ያውቃሉ ማንደት እንደሚያውቁት ያውቃሉ ወደ ምድርኛን ያመጣ ወኢና እኛ ኢንሻአላህ የአላህ ፈቃድ ከሆነ ቢኩም በእናንተ ለላሂቁን ለእናንተው ተጠጊዎች ወደ እናንተው መጪዎች ነን አላህ ከሻው ሞትን ከሻው አይደለም ሞትማ ከሽቶ ተቆርጦ አብቅቷል ተወስኖ አብቅቷል ሁሉም ዋች ነው ወይና ኢንሻአላሁ ቢኩም አይ ቢመካኒኩም እናንተ ቦታ ላይ የአላህ ፍቃድ ከሆነ እዙ እናንተ ተቀበራችሁበት እንቀበራለን ነው ለቦታ ወይንም ደግሞ ለኢስላም እናንተ ኢስላም ተውሂድ ቀንቷችሁ ሸሃደታይን ቀንቷችሁ ሂዳችሁ ሊሆን ይችላል እኛም እናንተኑ ወደ እናንተው ተጠጊዎች ነን ለማለት ነው እንጂ ሞትን አላህ ከሻው እናንተ ጋር እንመጣለን ማለት አይደለም ሞትማ ተሽቶ ተቆጣ አብቅቶ መሻአት ላ አይሆንም ማለት ሳይሞት ወደ እንትን የሚሄድ ነብዩ ነብዩላህ ድሪስ ማን መላእክቱን ሸውደውታል ምናምን የሚባል ነገር አለ አይደል? ሐዲስ እቅፋ ታውቃላችሁ? ጀነትን ላስጎብኝ ብሎ ነብዩላህ ኢድሪስን መላእክቱ ይዟቸው ገብቶ አውቀው ጫማረስ ረስተውትና አሀ ጫማ ረሳሁኝ ምናምን ነገር አሉ። ጫማውን ብለው ገቡና መጨረሻ ላይ አይ ጀነት የገባ አይወጣም ስለተባለ አልወጣለም እንዴ ብለውታል። አሰማችሁ ነው? ይህ ቅሷ አለ ወላሂ የለም ሳይሞት ወደ ጀነት የሚሄድ ማን በቀረ ለማን ይቀር ነበር ለአሽረፍ አልኸልቅ የነቢይና መሐመድ አለይሂ ሰላቱ ወሰላም እሳቸው ይቀር ነበር አሰላሙ አላ አህሊ ዲያር የዛ አካባቢ ነዋሪዎች ሆይ ሰላም በእናንተ ላይ ይረጋገጥ ምን المؤمنين አማንያን ወልሙስሊሚን ወይና እኛ ኢንሻአላህ የአላህ ፍቃድ ከሆነ بكم አይዲ መካኒኩም እናንተ ቦታ للاحقون እኛም ወደ እናንተ እንጠጋለን ነጮች ነን ነዋሪዎች ነን ጋር نسأل الله لنا ለራሳችንም እንለምናለን ولكم ለናንተ العافية አላህ ይጠብቀን ከቅጣቱ ከሁሉም ነገር እናንተንም አላህ ይጠብቃችሁ ይችን ዱዓ እንድናደርግ ያስተምሩን ነበር ነብዩ እንደሚያስተምሯቸው ሷሐቢዩ ነግሮናል ይችን ዱዓ ነው ማድረግ ያለብን ማለት ነው ሌላም የዱዓ አይነት አለ وعن ابن عباس رضي الله تعالى عنه قال ابن عباس مر رسول الله صلى الله عليه وسلم يا الله መላእክተኛ አለፉ ይላል በቁቡር المدينة በመዲና መቃብር አጠገብ በቂዕ በሚባለው በቂዕ አልገርቀድ ሰሃቢይ ሁሉ የተቀበረበት ቦታ ነው በዛ በመቃብር አጠገብ ሲያልፉ ፈአቅበለ አለይህም ነብዩ በፊታቸው ዘወር አሉና ቢወጅህ በፊታቸው ወደ መቃብሩ ዘወር አሉና ወደ ቅብላ አይደለም አቅበለ ነብዩ ዘወር አሉና አለይህም ወደ መቃብሩ ፊታቸው ቢወጂ ፊታቸውን አዞሩና ተቃል እንዲህ አሉ አሰላሙ አለይኩም ሰላም በእናንተ ላይ ይሁን የአህለል አህለል ቁቡር እናንተ የመቃብር ሰዎች ሆይ የግፊሩላሁ ለና አላህ እኛንም ይቅር ይበለን ወለኩም ለእናንተም ይቅር ይበላችሁ አንቱም እናንተ ሰለፉና የኛ ተቀደሚዎቻችን ናችሁ ወነህኑ እኛ ደግሞ ቢልአተር የእናንተ ተከታዮችንን ነገ ወደ እናንተ መምጣታችን አይቀርም ከለታት እንዲቀር አሉ ነብዩ አለይሂ ሰላቱ ወሰለም። ይችን ዱዓ ማድረግ የግፍሩላሁ ለና ወለኩም ይገርም ዱዓ ይህንን ብሎ ማለፍ ነው በቃ ቆሞ ፋቲሃን መቅባት ወይንም ቁል አላህን መቅራት ሱረቱ መቅራት የለም አላሉም አላስተማሩ ነብዩ አለይሂ ሰላቱ ወሰለም ምን ችግር አለው ቁርአን ነው ችግር የለውም ቁርአን ነው ወላኪን ነብዩ ያስቀመጡለትን ነገር ላስቀመጡለት ማድረግ ብቻ ነው በውጭ ላይ እንቀራለን ለሙታኖች መቅራት ይቻላል እዚህ ቁርአን ቀርቶ የአላህ ይህንን አሁን የቀራሁትን ቁርአን አጅር ብትል ችግር የለም ይሄ ሳቢት ስለሆነ በሐዲስ በመቃብሩ አጠገብ ሂደህ ግን ቅራ የሚል የለም የሚያደርጉት ሰዎች ደሌላቸው ምን ችግር አለ አፍቶሎጂ ዱዓኢል ቁርአን ነው። ዱዓ ከተፈቀደ ለሙታኖች ከዱዓ ሁሉ ምርጥ ዱዓ ደግሞ ቁርአን ነው። ስለዚህ ቦታው ላይ ቁርአን መቅራት ይበልጣል አሉ። ነብዩ አፍሉን ትተው ነው እንደሌላ ነብዩ ፋቲሃን ቅሩ አይሉንም ነበር እንዴ? ነብዩ አፍሉን ነገር ነው የሚያስተምሩት እንጂ እንደዚህ አይነት ነገር ወደ ኋላ ቀረ ነገር አያስተምሩ። በጣም ዋዲህና ግልጽ ግልጽ ግልጽ ግልጽ ነገር ነው። ወላሂ እንደ ፀሐይ ራሱ ግልጽ አላችሁ። ፀሐይም እንደዚህ ግልጽ አይደለም። ويه በዚህ አራት ጊዜ አዎ ይሄንን ይሄንን ዱዓ አድርጌት አልፋለሁ አይደለም እዛ ኸረጁ ይለል መቃብር እኮ ነው ከኋላ ያሳለፍ ወደ መቃብር ስትወጣ ለመጎብኘት እናተኝውን ያባት ይህንን ታደርጋለህ ማለት ነው ስታልፍም አታውሩ አሰላሙ አለይከ በረካለች መነጠቅ ደግሞ አንተ ለምን ትፈስታለህ? ሁሉንም አሰላሙ አለይኩም ባላችሁ እዚህ ለምሳሌ አምስት ሰው ይሄዱ ካማል አሰላሙ አለይኩም አትልም፣ መርጠከው ከውስጥ ሰላሙ አለይኩም ባላችሁ ሁሉ አልተግባባንም። ሰውየው ነው ያደረጉትን ሁሉ እኮ አንቀበልም እያልኩ ነው። እንደ ቦታው ላይ ቁርአን ይቀራል አይደል? ለምጧቱ እስከ ቀን ድረስ እየተሄደ አይቀራም ቁርአን። ይሄን እንዴ? ከየት ነው የመጣችሁ? እስከ ሰባት ቀን እስከ ሰባት ቀን የሚቀራበት ረዋሁ ተርሚዚ ወቃለ ሐሰን ይሄ የጠብ የረብ ወይንም ደግሞ የመከፋፈል የምን ምንጭ አይሆንም። ማስተማር ነው ሰዎች እዚህ ማድረግ አለብህ፣ ይህን ማድረግ አለብህ፣ ይህ ማድረግ የለባችሁም እንደዚህ ነው። ቀውጥ ቤት ውስጥ ራሱ ከቤተሰብ መጋጨት የለብንም። ማስተማር ነው ያለበት ረጋ ባለ ጥሩ በሆነ ለስለስ ባለ አንደበት ሰዎችን ማስተማር እንጂ እናንተ በቢዳ አጨማልቃችሁታል፣ ልዝ ብላችሁታል። አገላለጻችንን እናንተ ቂራት የምትቀሩትና ደዕዋ የሚደረግለት ሰው መካከል የሚነገር አረፍተ ነገር ራሱ ልዩነት አለው ለእናንተ እስከ ጫፍ ድረስ ነግራችኋለሁ ለእነሱ ደግሞ ደዕዋ ሲደረግ ረጋ ባለመልኩ ቢዳ ነው እንደውም ከምትለው ይችን ቃል በጣም ይፈሯታል። ታውቃላችሁ አይደል? እንደ ፈንጂ ነው የሚፈሯት። ቢድዓና ሽርክ የሚባል ነገር በጣም ይፈራሉ። ይሄ ነገር መጥፎ ነው። እንደውም አንድ ሸክ ምን እንዳሉ ታውቃላችሁ? ወላሂ በሳሎች ናቸው በጣም በጣም አሊም ናቸው። ያሁን ዘመንን ሰው حرام ነው ከምትለው ያጠፋሃል በለው ይላል ይሄን ነገር ስትሰራው ያጠፋሃል፣ አላህ ዘንድ ያጠፋሃል በለው። حرام ነው የሚለውን ነገር ምንም አይደንቀውም፣ አይሰማም አሉ። በስነ የለው አይገርመው፣ ያጠፋሃል። ወደፊት በልጆች ላይ ባንተ ላይ መጥፎ ነገር ይመጣብሃል፣ ጥሩ አይደለም በለው። ይዛን ጊዜ حرام ነው ብትለውማ حرام ነው ነገር ይቃስ ብለማል። አይ እሺ ምን ምሎ እኔ ከምዛዜው ላይ ይደረግለታል። ይብሉ ሰደቃ ይደረግልኝ። አዎ እንደሱ መጀመሪያ ምዛዝ የሚሆን ነገር እኮ መጀመሪያ ጃኢዝ የሆነ ነገር ነው። وعن عائشة رضي الله تعالى عنها قالت قال رسول الله صلى الله عليه وسلم يا الله ملاكتنا عند بلوال የመጨረሻ ቅራአታችን لا تصبوا الاموات ሙታኖችን አትሳደቡ አሉ ላተሱቡል አምዋት እባካችሁ ሙታኖችን አትሳደቡ አሉ ነብዩ አለይሂ ሰላቱ ወሰለም። ፈኢነሁም ሙታኖች ቀድ አፍበው ተጠግተዋል፣ አግኝተዋል፣ ተገናኝተዋልና ኢላማ ቀደሙ ካሳለፉት ስራቸው ጋር ተገናኝተዋልና አትስደቧቸው፣ አሁን ተዋቸው፣ እስኪ ረፉበት እያሉ ነብዩ አለይሂ ሰላቱ ወሰለም። ላተሱቡል አምዋት ሙታኖችን አትሳደቡ፣ እያነሳቸው አታብቀልጥሏቸው ማለት ነው። ይሄ ማንኛውም ነው መሰል ኩፋርን የሚከለክሉ የሞተን አካል ማንሳት አይፈቀድም። በከይፈ አልዑለማ ከሆኑ ታላላቅ አጅላዎች ከሆኑ ደግሞ ሙታኖችን ማንሳት በጣም ክልክል ነው። በጣም ላ ተሱቡል አምዋት ሙታኖችን አትሳደብ። ፈኢነሁም እነሱ ቀድ አፍሰው ምን ብለዋልና ተገናኝተዋል። ኢላማ ቀደሙ ካሳለፉት ነገር ጋር ተገናኝተዋል። ኸይርም ይሁን ሸርም ይሁን ከስራቸው ጋር ተገናኝተዋል። እዛው ይወጡ አሁን አታውዟቸው ብለዋል ነብዩ عليه الصلاة والسلام رواه ቡኻሪ ቡኻሪ ዘግቦታል وروى ትርሚዚ ትርሚዚ አኒል ሙጊራ ከሙጊራ ኢብኑ ሹዕባ የዘገበው ሌላ አለ ተጨማሪ information። نحوه لكن لكن ቃል ነገር ግን ይችን ጨምሯል لا تسبوا الأموات فإنهم قد أفضوا إلى ما قدموا ብሎ ከዘገበ በኋላ ፈቱኡዙል አህያአ የሚላለ በህይወት ያለ ቤተሰባቸውን አዛ ታደርጋላችሁና ልጁን ስትሰርብበት እንደዚህ ነበር፣ አባቱን ስትናገርበት እዚህ በህይወት ያለው ምን ይሆናልና አዛ ይሁን አዛ ይደረጋልና አትስታደቡ ሙታኖችን። አንደኛ ሙታኖችን ስማቸውን አታንሱ፣ አትስደቧቸው አትስደቧቸው ከስራቸው ጋር ተገናኝተዋልና። ሁለተኛ ቱዑዙ አልአህያ ወይንም ደግሞ በህይወት ያሉ ቤተሰቦቻቸው አዛ ይደረጋሉ እነሱ ሲሰደቡባቸው ማለት ነው። ስለዚህ ከልከና ነው። አንድ ሲስራ የሚደረግ ነገር አለ። حتى بزجب عليه فلان فلان وفلان سنكرة هي حديث وعفنا ولمن فلان وفلان أكلي أكلي فجأمر وبسال لنا رسو متركنا رسو شتامنا رسو من دنو ينكر على نار هذا جائز إما يسال الجناة كل ما تبقى لا مالا فارلنا أولا يمين نسو بدا عشر سوي هذي سويش متوال عبد الله الحرارين قاعد ما كان جاك سكوال لمن يتحذير من فعله ومن ومن ما كتبه رسو كتأثونا رسو لقوت ك كهدو كرج أو مرزنا فيروس سويش እንዲድኑ ነው። የግድ ይነሳል። እንደዛ አይነት ካለ ሰዎችን አታንሱ። ምንም ትምህርት የማይጠቅም ለሸሪዓ የማይጠቅም ነገር ከሆነ ሰዎችን ማንሳት ክልክል ምንም አያደርግም። ግን ዲነል እስላም የሆነ ጥፋት ተሰርቶ ኸጦ አድርገው ከሆነ ኸጦአቸውን እያነሳ ሸክስየን አንድን ግለሰብ የሱ ማንነት ማብጠልጠል ክልክል ነው ክልክል ነው። ማንም ሰው መብት አለው። የተናገረውን ተናግሮ ሂዷል። በራሱ ችግር ወይንም ደግሞ የራሱን ጥፋት ራሱ ያገኘዋል። ወላኪን ዲን እስላም ውስጥ የተሰራ ይኸጣና የተፈጠረ ችግር ካለች እከሌ እንደዚህ ብሏል ይታባባሉ ስህተት እንላለን። ሲሞትም እንኳ በህይወት እያለም አና ሲሞትም እንኳ ይፈቀዳል። ተባባላል። ስለዚህ የመሻይኮችን ስም ብዙ ጊዜ እነ አብዱል ቃድር ጄላኒ እያልን እናነሳለን። እነ ኑር ሁሴን እንላለን። እነዚህ እነዚህ አታንሷቸው። መጀመሪያ ስድብ አይደለም እነዚህ ታላላቅ ሰዎች አላህ ዘንድ ወልዮች ከሆኑ الله أعلم بولايته ወልይነታቸውን አላህ ነው የሚያውቀው። ላኑ ዘኪ አለላሂ አሐዳ ማንም እከሌ ወልይ ነው ብለን መጠቆምም አንችልም። الله أعلم بولايته እሱ ያውቃል፣ እሱ ያውቃል። ወላችን ስማቸው ሲነሳ ሰዎች እነሱን እያመለኩ ስለሆነ ራሳቸው አታምልኳቸው፣ ውደዷቸው። ታላላቅ ሰዎች ከሆኑ ይጾሙ ነበር ጾሙ፣ ያስተምሩ ነበር አስተምሩ፣ ለኢስላም ጥሩ ይሰሩ ነበር ጥሩ ስሩ፣ መልካም ሰዎች ነበሩ እንደነሱ መልካም ሰሪ ሆኑ ብሎ ለማንሳት እንጂ እንደዚህ ነበር ከሌሸህ እንደዚህ ነበር ብሎ መሳደብ አይቻልም። እስካላወቅ ድረስ ጥፋት ያለበት ማንኛውም ሸህ ይኸው ሙስሊም ነግራቸዋለሁ አይደል ሙስሊም ሙስሊም የሚባለው ኪታብ የመጀመሪያው ቮሉም ወይንም አልሙጀለደ አወል ገብታችሁ ብትመለከቱት ሙሉ የሰው ስም ነው ያለበት። እከሌ እከሌ እከሌ እከሌ እከሌ እከሌ ውሸታ ነው፣ እከሌ ደካማ ነው፣ እከሌ እንደዚህ ነው፣ እከሌ ሱናው ላይ በጣም ደካማ ነው፣ እከሌ በጣም አግራሪ ነው፣ እከሌ በጣም ሾቅ ያለ ነው፣ እከሌ አቂዳው ላይ ችግር አለበት፣ እከሌ ሱናው ላይ ችግር አለበት፣ እከሌ አለባበሱ ጥሩ አልነበረም። እንዳለ ሙሉ ሞልተውታል ኪታቡ ሙሉ። ለምን መሰላችሁ? ዲነል እስላምን ለመጠበቅ እነዚህ ሰዎች ተቀላቅለውበት የደረሰን ሐዲስ አይሰራበት በጣም ضعيف ነው የሚሆነው በጣም ደካሞች ናቸው ለምን ለዲናቸው ድክም ካሉ ለዲኑ አያዝኑለት በራሳቸው ዲን ላይ ከደከሙ የሚያስተላልፉት ወሬ ላይ ውሸት ነው ሐሰት ነው ምን ጥፋት አለ የለም እንደዛ አይነት ነገር አይቆጣጠሩ ስለዚህ ፈትሸው አንጠርጥረው ያወጡት ዑለማዎች እነዚህ እከሌ ضعيف ነው ሲባል እንዴ የሞተን ሰው ስም አታንሳ ተብሎ አልነበር እንደ እንዳትል እቺ ኤክሰፕሽናል ትሆናለች የተግባባን ይመስለኛል አይደል አተጅሪህ ወተዕዲል የሚባል አለ። تجريح ሰዎችን ማቁሰል፣ ሰዎች ደግሞ የተናገሩትን ጥፋት መናገር ማለት ነው። ይሄ ማለት ሰዎችን አብቀልቅሉ ማለት አይደለም። የሰዎችን ጥፋት መዞ ማውጣት እከሌ ላይ ደካማ ስለሆነ አልተዘገበለትም ይባላል። አዛ ዋዲህ ነው፣ ግልጽ ነው። ሰውየውን ክብር ለመቀነስ የሰውየውን ማንነት ለመሰባበር ለማድቀቅ ሳይሆን የተፈለገው ዲን እስላምንና ዲን እስላምን ሸሪዓውን ሱናውን ለመጠበቅ እንደነበረ ለቀጣይ ጄኔሬሽን ለማስተላለፍ ነው። አዳው ቢላህ ተውፊቅ። አሰላሙ አለይኩም ወራህመቱላሂ